ራሱ ምን ነበር ያደረገው? ያነሰን እንትን ቀርተናል አይደል? ሐሳን ምን ሳቢትን ቀርተናል መሰለኝ وعنه وعنه أي عن آنس وعن أبي هريرة قال يجمره أبو هريرة وعنه عون كسو كراسو كأبو هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملاكتنا اندجلوا اللوال من سمع رجولا عند سو يسمى سو ينشد ضالة يتفاشن انسسا ሲፈልግ في المسجد المسجد ውስጥ ይመለያያችሁ እያለኒ ማስታወቂያ ወይም ደግሞ የጠፋበትን ሲፈልግ የሰማችሁትን ሰው فليقل عنده بلو يسماته لا ردها الله عليك الله ايمن لسله بلوش فإن المساجد مسجد لم تبن لهذا للزهر لم يتجنب يتجنب من أجل الصلاة والذكر والمطالعة خير الأشياء يعني عبادة مالك عملكو قاري سيازن قرن انجي ونيا قاري سيازن قرن آه، مسجدوش مسجدوش مسجدوش من سمع رجولا عند انسو يسمى የንሹዱ ባላ የጠፋን እንስሳ ሲፈልግ የሰማ ሰው ግመል ያያችሁ፣ በግ ያያችሁ፣ ጫማ ያያችሁ ምናምን ፊልመት መስጊድ ውስጥ ፈሌቁን የሚል እንዲህ በለው ሱና ነው። ይህ ራሱ ሱና ነው። መራገሙ ራሱ ሱና ነው። አጅር አለው። ተግባባን ለምን ነብዩ ይበልና ከነብዩ በላይኛ ለሰው አናቸው ነብዩ አለይሂ ሰላቱ ወሰለም ይበርካሉ ማለታችን አጅር እናገኛለን። ምንድን ነው የተራዛሚነት? ምን አይነት ምን አይነት ባህሪ ነው? የጨካኝነት ነው እንዳትል። ነብዩ አለይሂ ሰላቱ ወሰለም ለኡማ አዛኝ ናቸው፣ ለሰው አዛኝ ናቸው። ይህ ሆነው ይህን ይባል ካሉ ነገሩ ድርጊቱ ዘግናኝነቱን ከጀርባ እያወቁ ነው ማለት ነው። ስለዚህ ላ አንዳንድ ሰዎች እንዲህ ብለው ፈስረውታል። ምን ይበል መን ሰሚዐ ረጁለን የንሽዱ ባላ የጠፋ እንስሳ ሲፈልግ የሰማ ሰው ፊልመስጂድ መስጂድ ውስጥ ፈሊቁል እንዲበለው لا የለችም ይበለው ረዳህ አላሁ አለይህ ይመልስልህ لا ን ለብቻ negative እንትን አድርገው ማለት ነው verb ኡ ጋር የተያያዘ ሳለ ላ አይ የለችም እኛ አላየንም ردها الله عليك አላህ ይመልስልህ ይበለው لا እንደዛ አይደለም لا لا ردها الله ነው ባንድ ላይ لا ردها الله عليك አላህ አይመልስልህ። ምክንያቱም ዒለቱ ከፊት ያለው ምክንያት ይገባናል። ቀጥሎ ያለው ፈኢነል መስጂደ ለም ቱብነ ሊሃዳ መስጂድ ለዚህ አይደለም የተገነባችው የሚለው لا የለችም ردها positive አድርጎ ለመርቃት ሳይሆን ለ negative ለመሆኑ reason ኑ ራሱ በቂ ለም ቱብነ ሊሃዳ መስጂድ ለዚህ አይደለም የተገነባው ስለ دنيا መስጂድ ውስጥ እያሉ ነው ነቢዩ عليه الصلاة والسلام ማንኛውም ነገር ጋር የሚያያዝ ነገር ነው ማለት ነው። ነው የሆነ ነገር መስጊድ ውስጥ ነብዩ አለይሂ ሰላቱ ወሰለም ሰውየው ሰገደና ባዕደማ ፈረቀት ሶላት ሶላት ካጠናቀቁ በኋላ እንደ አለ መንዳ አይላ አለ አለ ኢለልጀመል አልአህመር አለ ቀይ የሆነ ቀይ ግመል ጠፍታኝ ነበር ማን ያየው አይሳለህ ያለው ማን ነበር አለ ቁጭ በል ትጅልስ ላወጀተ አታገኛት ቁጭ በል አሉት ከዚህ እርግማን መሆኑን ራሱ በዚህኛው ሐዲስ እናረጋግጣለን ማለት ነው። ቁጭ በል ላ ወጀድታ አታገኛታል አላሁ ለየጅድሃ አበደን ወይ ወጀድሃ ፈተሰበ ያገኛት እንኳ ትቀጣለች። ነብዩ ረግመውታል። ስለዚህ መስጊድ ውስጥ ነው የሆነ ነገር መሰራትና መደረግ እንደሌለበት መፈለግም እንደሌለበት ላገኘም ራሱ ላገኘ ራሱ መናገር የለበትም። ከዚሁ ሐዲስ ላይ ሽምባት አድርገዋል ዑለማዎች የሆነ እቃ ጠፍቶ ያገኘ ሰው መስጂድ ውስጥ የጠፋባችሁ ማለት ራሱ ክልክል ክልክል ነው። አንድ መስጂድ የምንሰግድበት ከሆነ መስጊድ የሚል ስያሜ ከተሰጠው ያገኛችሁት የሚል ካርድ በር ላይ አድርጉበት፣ ስቀሉለት። ወላሂ አትናገሩ። መስጊድ ነው ካል ተህየተል መስጊድ የምንሰግድበት ከሆነ ዱነውጂ ነገር ማስታወቂያ ምናምን ነገር አያስፈልግም። ከዲን ጋር የተያዘ ነገር ብቻ ነው መሆን ያለበት። ዱነውያ ይሁን የጠፋ ዕቃ ግመልም ይሁን መጠኑ ጋር የተያዘ ነው። ግመል ትልቅ ስለሆነች እንደውም መፈለግ የነበረባት እሷ ነበረች የካርድ ትንሽ ነው የተከለከለበት ምን አጅሊ ዱንያ መሆኑን ነው ማየት ያለበት አዳ خروجا من الخلاف نوع አይ አንድ ነገር ምን አለ መሰላችሁ ማለት ዱንያ ተመሳሳይ እኮ ነው ግመልም ያው ናት በግም ያው ነው። ፍየል ብለንም አንጠይቅም፣ ጫማም ብለን አንጠይቅም። የተከለከለው ላ እነል መስጂደ ለም ሊሃዛ ከተባለ ከዛ ውጭ ያለ ነገር በሌላ ነገር መነገር ናለ ወይ ጽፋ አለ ወይ ውጭ ላይ በር ላይ ቁመ አንድ ሰው ይናገር። በር ላይ ቁመህ ግን መናገር ይቻላል። መስጂዱ በር ላይ ቁመ እንትን ጫማ ያያችሁ ማለት ይቻላል። በሩ ላይ ቁመህ ከመስጊድ ውጣና ተናገር። ከተግባባን አይደል? ጥያቄ ምልክት ምክንያቱም እሺ ቲሸርት ቢጠፋብኝ ይችላል ነጠላ ጫማ ይጠፋ ሞባይል ለየብቻ ለእያንዳንዱ ነገር አይነገርም። ነብዩ አለይሂ ሰላቱ ወሰላም ፈኢነል መስጂደ ለም ቱብነ ሊሃዛ ሊልሞባይል ወሊልሚልካር ወሊልቲሸርት ወሊልጫማ ሁሉ ነገር رواه مسلم وعنه رضي الله تعالى عنه أن رسول الله صلى الله عليه وسلم يمسكين مستر ينكرون الله من لسجد فإن المساجر المسجدوس لم تبنى لهذا للزهار اللي مستجن بوصلنا إلى النبي عليه الصلاة والسلام فلذلك والسلام إن شاء الله وأنه رضي الله تعالى عنه أن رسول الله صلى الله عليه وسلم قال يا الله ملاك سنة عندي بالوان مسجد كهون معك يا الله ملاك سنة عندي هذا إذا رأيتم كاياك شغال من يبيع يمي شتم አው የርታሁ ወይ የሚገዛን ፊል መስጂድ በመስጂድ የሚሸጥንም ሆነ የሚገዛን ካያችሁ ፈቁሉ እንደበሉ ላ አርበሐ አላሁ ትጃረተ ንግድህን አላህ ያክስብህ አላህ ያክርፍህ አላህ ያክስርህ በሉ አጅር አለው ራሱ የሆነ ነገር ሲሻሻት ካየህ አንተ ሞባይል ካርድ እንኳን ስትገዛው ውጭ ላይ አትግዛ። ውጭ ላይ ውጣና ከእንትኑ ከመስጊድ ውጭ ዋጋውን ስጠው፣ እሱም ሞባይል ካርዱን ይስጠው። ጥያቄ ምልክት ውስጥ መግባት የለብንም። كل شيء የራሱ አንድ ኪሳራ ይመጣብናል ማለት ነው። ለምን መስጊድ ፈኢነል መስጊደ አሁን reason ኑን አምጥቱ ፈኢነል መሳጅደ ለም ቱብነ ሊሃዳ መስጊድ ለዛ አይደለም የተገነባው። መስጊድ علم መማሪያ ቦታ ነው። መስጊድ የሶላት ቦታ ነው። መስጊድ የ ذكر ቦታ ነው። መስጊድ ቁርአን መቅሪያ ቦታ ነው። በዚህ ነው የተዘጋጀው። ከዚህ ውጭ ያለ ማንኛውም ነገር መሰራት የለበትም። إلا ما استثناه الشرع ሸሪዓው በ exceptional ያወጣቸውና በመስጊድ ውስጥ የሚሰሩ ነገራቶች ሲቀሩ ወደፊት እናያቸዋለን። ከዛ ውጭ ያለ ነገር ነብዩ አትጃራ ወልኢንሻድ እነዚህ እነዚህን በጣም ከልክለዋል። ዲነውዬ ነገር ስለሆነ ማለት ነው። ለማንኛውም ከመስጊዱም ጋር ወይንም ከማንኛውም ነገር ጋር የተያዘ የግለሰብ ራሱ ንግድም ባይሆንም እንኳን በውጭ ላይ ወጣ ነው ማለት ያለበት። ሊል ኹሩጅ ሚን አልኺላፍ ቢያንስ ቢያንስ አንድ የምንጠቀመው ነገር አለ። ከኺላፍ ኺላፍ ያለበት ነገር ጥርጣሬ ውስጥ አይ አንዱ ዓሊም ይበቃል ብሏል፣ ሌላው አይበቃም ብሏል የሚለው ውስጥ ወሰድ በነፃነት ብንሰራ ሆ አውላ ለእኛ ራሱ ጥሩ ነው። ውጭ ላይ በር ላይ ወሰድ መቀየር ማለት ነው። ኢዛ ረአይቱም መየቢ የሚሸጥን አው የርታ ወይ የሚገዛን ካያችሁ ፊል መስጊድ መስጊድ ውስጥ ፈቆሎ እንዲህ በሉት አጅር ታገኛላችሁ። ሱና ነው የነብዩ ሱና ላ አርባህ አላሁ ትጃረተክ ንግድህን አላህ ያክስርህ ትርፋማ አትሁን رواه النسائي والترمذي وحسنه حديث حسن ነው ብለዋል ነሳኢና ትርሚዚ ዘግበውታል ይሄን ሐዲስ ማለት ነው ተባከና እ ምን አው ታሊም ይሰጠዋል ማለት በአሁን ሰዓት ያልሰማለ ለሰማ ያልሰማ ጃሂል ነው ግን የሚገርመው አንተ ይችን ሱናዋን ብታደርስ ለአላህ ለዕኑ አይደርስበት ግን ሊሳእል ሊሳኢር ይልአልና ለሰዎች ማስተማሪያ ነው። ሰውየው አሁን ነው ጫማ ወይም ደግሞ የሆነ እንትን ቁልፍ ያያችሁ ምን ያያችሁ ብለ ሲጠየቅ ቁጥበል በል ተለውና ትናገራለህ። ይህን ስትናገር ጃሂል ከሆነ ለዕንህ ወይ እርግማንህ አይደርስበትም። ግን ሰዎችን እያስተማርከ ዙሪያውን ያለውን ሰው ማለት ነው። እንትን አይደል? የመስጊድን ክብር እንድንጠብቅ ነው። እንደፈለግን ፈንሽ እንዳናደርገው ነው። ወላሂ ይቺ ነገር ባትኖር ኖሮ መስጊድ ምን እንደሚሆን እናውቃለን አይደል? ያ ሱብሃንአላህ እንዳለ ሞባይል ዝግ ተገባ እቃው ገባው አዎ ስጋት ምን ቀውጤ ነበር የሚሆነው በቃ በይነ ሱቅ ወል ልዩነት የለም ማለት ነው። ሱቅና ገበያ መካከልና መስጂድ ልዩነት አይኖረው። ይህ ድሮ ለዒባዳ የዒባዳ ቦታ ነው። ግማሽም ይሰግዳለ፣ ግማሽም ይቀራለ፣ ግማሽ የሆነ ነገር የሚያደርጋለ። ይሄ ነገር ባይከለከል ኖሮ እንዳለ መስጂዳችን የሆነ ጫጫታ ይበዛበት ነበር። ለዚህ ነው ስርዓት ነው ማለት ያለበት። አቡበክርና ዑመርን እኮ ነብዩ ተቆጥተዋቸዋል። አትንጫጩ መስጂድ ነብዩ አለይሂ ሰላቱ ወሰላም ሌላ የተናገሩት ሐዲስ አለ ወኢን ለም የኩን ለሁ አፍ ከማ ቃለ አብዱል ሐቅ አስል የለውም ይላሉ ኢማሙ ابن حجر الاسقلاني ባለ ብሉግ አልመራም ባለ ብሉግ አልመራሙ ፈለሁ ጥሩቁ ወአሳኒዱ ኩሉሃ ዋሂያ ብለዋል ምን የሚለው ጀኒቡ መሳጂደኩም መጃኒነኩም ወስቢያነኩም ወረፍዓ አስዋቲኩም ከመስኪን ህፃናትን አርቁ፣ እብዶችንም እንደዚሁ አርቋቸው፣ ድምጻቸውንም ከፍ አታድርጉ። ሀዲሱ ضعيف ቢሆንም እንኳ ከውስጥ የምናወጣው ነገር አለ። ምን ህፃናት ይመጣሉ፣ ችግር የለም። ረፋት አስዋት የሚለው በሌላ ሀዲስ የተረጋገጠ ነገር ስለሆነ እንትኑ ይሰራል። ምንም እንኳ ይሄ ሀዲስ ሰነዱ እንትን ضعيف ቢሆንም እንኳ ከዚህ ከዚህ መረሻ አዳራ የዱንያ ስራ መስራት የለበትም። ጫጫታ እንኳን ከዱንያ ጋር እንኳን ያልተያያዘ ቢሆንም ጫጫታ ራሱ ክልክል ነው። ከይፈ ይዛታ አለ ከአምሩ ቢቀን ዱንያ እንዴት ስትሰማ ሰውየውን ሲናገር ስትሰማ ምን ሰውየው እየሰማ ነው የምትለው ተዕዲብ እኮ ነው ማስተማርም ነው አንደኛ አጅር አለ አንድ ነገር ልንገራችሁ እርግማን የሚባለው ነገር አሁንኛ እኛ ሊዘገነን እንችላል ጨካኝነት አረመኔነት አይደለም ወላሂ ምን አለ መሰለህ አለ ከጀርባው እርግማን እንዳይደርስባቸው አሁን የቀራ ሁሉ ይሄን አያደርግም ለምን እርግማን ይፈራል እርግማን እንዳለ እርግማን ጥሩ ነው ለማለት አይደለም የተፈለገው ከእርግማን ጀርባ ሰዎች እንዲሸሹ ነው ነብዩ አለይሂ ሰላቱ ወሰለም ለአነላሁ ናሚሳት ወልሙተነሚሳት አሉ ከሴት ልጆች የሚቀነደቡትንና ጥርሳቸውን ካሮ የሚያወጡትን ቀንዳቢቱንም ተቀንዳቢቱንም አላህ ከራህመቱ ያርቃቸዋል አሉ። ነብዩ ሂዳያ ይጣቸው ማለት አይችልም ነበር? ይችላሉ። ግን ከላእን ጀርባ መልእክት አለ። እርግማን ሲሰማ ሰው ዘግናኝ ነው። ኦ እንደዚህ እኮ ተረግሟል፣ ነብዩ ተራግሟል ከተባለ ሰው እንድርቀው ነው። አብደላህ ብን መስዑድ ልንገራችሁ፣ አጅራለው ሱና ነው። ነብዩ ተራገሙትን ተራገሙ፣ حرام ነው ያሉትን حرام ነው በሉ። ተራግመው ከሆነ እርግማኑን ራሱን አድርጉት እንዳታዝኑ ለምን لماذا لان النبي صلى الله عليه وسلم ارحم بامته منك ومني ومنا جميعا የበለጠ ያዝናሉ የተራገሙትን መራገም አጅር አለው በደንብ በትክክል ያዝናሉ ጨካኝነት አረመኔነት አይደለም ከእንትን ጋር ከሶደቃ የሚገናኛለ ለመስጂዱ እርዳታ የመሳሰላለ ተዓልቅ ማዕል ዒባዳ ከሆነ ችግር የለም ዱነውይ አይደለም ኡኽረውይ ጋር የተያያዘ ችግር ይችላል ለልካርድ ግን ሶደቃ አይደለም የመስጂድ የምስጊድ وعن حاكم بن حزام قال قال رسول الله صلى الله عليه وسلم حاكم ابن حزام حاكم ابن حزام أبو خالد القرشي الأسدي ابن أخي خديجة أم المؤمنين የኸዲጃ የነብዩ አለይሂ ሰላቱ ወሰላም ሚስት የኸዲጃ ቢንት ቢንት ኹወይሊድ የሷ የወንድሟ ልጅ ነው የወንድሟ ልጅ ነው ሐኪም ኢብኑ ሒዛም ማለት ነው ሒዛም ኢብኑ ኹወይሊድ ኸዲጃ ቢንት ኹወይሊድ የነብዩ ሚስት ማለት ነው የሷ የእህቷ ልጅ ነው حشم بن حزام المثال ومن أشرف قريش كقريش قال لك سوت يمين مدرنا ولد في الكعبة كعبة وسط وسأل يتولد وسر قبل الفيل كزهون آنة بشك مالك كعبة وسأل يتولد في الكعبة في الكعبة يتولد وراك سوت ناس وسوت سوت يالو عند السر كعبة وسأل وسأل كعبة وسأل كعبة وسأل يتولد وسر كعبة وسأل كعبة اللي بتاعها غير ከዕባ ውስጥ ቀብለ አልፊል ቀብለ አልፊል ነው የተወለደ አመልፊል ፊል የሚባለውን ታውቃላችሁ የአብርሃም ሲሆን የአብርሃም የዘመተ ጊዜ ማለት አጥባሃ የሚባለው ሰው ከዕባን ለማፍረስ የተወለደ ቀብለ አልፊል በሰላሳተ አሸረ ሰና ከአመል ፊል 13 ዓመት ቀደም ብሎ ነው ነብዩ ነብዩን አለይሂ ሰላቱ ወሰላም በስንት አመት ይበልጣቸዋል ማለት ነው በአስራ አራት አመት ይበልጣቸዋል ነብዩ ከፊሉ አመት በኋላ አንድ አመት ቆይተው ነው የተወለዱ ከአመል ሲል በኋላ አንድ አመት ቆይተው እሱ ቀብለል ሲል 13 አመት አንድ እንደምርበታለን 14 አመት ይበልጣቸዋል አስለማ አመልፈት አመልፈት ነው የሰለመው توفي بالمدينة سنة أربعة وخمسين بخمسة أربعة سنة الجدان يمولو يموتوا وله مئة وعشرون سنة متوها عامت كويسة متوها عامت ليلة ما نبر متوها عامت ها ትናንትና ቀራ ነው። ማን ሰሐቢ ነበር? ሐሳን እብኑ ሳሪ ታላቁ ገጣሚ ማለት ነው። ስልሳውን ዓመት ጃሂልያ ውስጥ ስልሳውን ዓመት እስላም ውስጥ ያሳለ ይህም እንደዛው ነው። ይህ ሰሐቢይ ደግሞ ምን ይለናል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋሉ አለ ላ ቱቃሙ ልሑዱዱ ቅጣቶች አይቋቋሙም አይፈጸሙም ፊል መሳጅድ እመስጅድ ውስጥ ወላ ዩስተቃዱ ፊሃ እውስጧም ያደረጉትን መደረግም የለም ማለት የገደለ መገደል የቆረጠ መቆረጥ ማለት ኢቃዳ ማለት አልቂሳስ ቂሳስም አይደረግም ላ ሁዱድ ውሳኔዎች ግርፋቶች ወይንም ቅጣቶች አይፈጸሙም في المساجد መስጂድ ለምሳሌ የሰረቀ ሊቆረጥ ይችላል የቀጣ ሊገረፍ ይችላል ዝሙት የሰራ ሊቀጠቀጥ ይችላል ይሄ حدود ይባላል እነዚህ حدود ኦች መስጂድ ውስጥ አይደረጉም ለምን መስጂድ የ عبادة ቦታ ነው ዝሙተኛ ተመቶ የሚቀጠቀጥ ከሆነ ጫጫታ ይበዛል፣ ሁካታ፣ የተለያየ ነገር ይፈጠራል። ስለዚህ አይሰራም። لا تقام ال ግርፋቶች፣ ቅጣቶች አይፈጸሙም፣ አይቋቋሙም። ፊል መስጂድ መስጂድ ውስጥ አይደረጉም። ፊል መሳጅድ ውስጥ ወላ ይስተቃዱ ፊሃ እስቲቃዳም አይደረግም መስጂድ ውስጥ ቂሳስ አይደረግም ማለት ነው። ቂሳስ ማለት የገደለ ይገደላል፣ የቆረጠ ይቆረጣል፣ አይን ያጠፋ የሚጠፋል በዛን ሰዓት ሐኪሞች ወይንም ቃዲዎች የሚፈርዱት ነው። መስጊድ እየተመጣ ይህ ይተላለፈ ሸሪዓ ፍርድ ቤት አይደረግም መስጊድ ማለት ነው። እንደ ሸሪዓ ፍርድ ቤት አድርገን እዚህ እያመጣን ሰዎችን ይህ መገረፍ አለበ እከሌ ይገረፍ፣ እሺ መስጊድ እያስገቡ መግረፍ የለም ማለት ነው። መስጊድ ዳሩል ዒባዳ የዒባዳ ቦታ ነው። መስጊድ የዒባዳ የዚክር የቁርአን ቦታ ነው። ጫጫታ ሁካታ ምናምን ይበል ምን አሉ? ምን ችግር አለ? ጥፋት አይደለም። ለአፈቃሙል ግርፋቶችና ቅጣቶች አይፈጸሙም፣ አይካሄድም የፊል መሳጅድ መስጂድ ቦታ ላይ አይካሄድም ምን ስለሚበዛ ነው? ጫጫታ፣ ሁካታ ይበዛል። መስጂዱ ከመስጂድነት ለተገነባው መሆን ይቀርና የሌላ መስሪያ ቦታ ይሆናል ማለት ነው። እንደ እስር ቤት እኮ ማለት ነው። እንደ እስር ቤት የሆነ ነገር ግርፋት የሚደረስበት ቦታ ሙስ ሲሰራ ወይ ቀብስ ሲያደርግ ሰዎችን በዝሙት ከተሳደበም ግርፋት አለ። መጠጥም የጠጣ ግርፋት አለበት። ዝሙት የሰራም ትዳር ሳይኖ ባልና ባል ከለል ባል ከለላት ሚስት ከለለው ምን ይደረጋል? ይገረፋል። ባል ያላት ከሆነች ሚስት ያለው ከሆነ ደግሞ ይቀጠቀጥና ይገደላል ይሄ ሁዱድ ነው የሚባለው እነዚህ ሁዱዶች መስጊድ ቦታ ላይ መቋቋም የለባቸው መደረግ የለባቸው ማለት ነው لأن المساجد إنما بنيت لما بنيت له ብለዋል ነብዩ አለይሂ ሰላቱ መስጊድ የተገነባው ለተገነባለት ነገር ነው وهي للعبادة العبادة والذكر والقراءة وتلاوة القرآن ولا يستقعد فيها إقامة ولا تقام الحدود شرعي የሆኑትን ولا يستقعد فيها ማለት ደግሞ ምንድነው አይ ወላ ይተቀሱ فيها لأحد ለአንድም ሰው ቂሳስ ቂሳስ ማለት ምንድነው ክፍያ ማለት ነው እንዳደረጉ መደረግ ገሎ ከሆነ ይገደላል እከሌ እከሌ እጅ ቆርጧል ከተባለ እጅ ቁረጥ የተመስጊድ አይባልም ለዚሁ የተቋቋመ ሌላ ቦታ ይኖረዋል ማለት ነው። ይሄ የኢባዳ ቦታ ስለሆነ እስትቃዳና ክሳስ ተመሳሳይ ነው። እስትቃዳና ክሳስ رواه أحمد وأبو داود بسند ضعيف سند ضعيف هنا ملكو يكذبوታል ولكن في لا بأس في التلخيص مصنف من لا مصنف من ذلك كتاب አላቸው من حجر العسقلاني قال على بلوغ المرام ማለት ነው ተልخيص የሚባለው ኪታባቸው ላይ ይሄ سند ችግር اللبس لا بأس به من ችግር የለም እንጠቀምበታለን ብለዋል ضعيفነቱ በጣም የሚቀለው ضعفና አይደለም ማለት ነው ውስጥ የሚያደርገው ሰራበታል ግልጽ ነው ተግባብተናል وعن عائشة رضي الله تعالى عنها وعن عائشة رضي الله تعالى عنها قالت عائشة تلنالك أصيب سعد سعد قدعت درسبت تلالك سعد بن معاذ رضي الله تعالى عنه وأرضاه سعد بن معاذ سعد بن معاذ እዚህ የተጠየቁ ጥያቄ አለ ረስ የተጠየቁት ሁለት ጥያቄ تعالى آه، نكون حادث لك فنحن قلنا نبهان على هذه المسألة التي نسيناها وتجاوزناها من غير تعليل من من النبرة من غير علة يجب أن يكون من الاسلام حادث كتر እንትን የሚለው ላይ ማለት ነው ባቡል ሐሲ አለ الخشوع في الصلاة ያለው ግቡና إذا قام أحدكم في الصلاة فلا يمسح الحصى فإن الرحمة تواجه የሚለው ላይ ማለት ነው تواجه የሚለው ላይ አገኛችሁት ሁላችሁም አገኛችሁት አግኝታችሁታል ኢዛ ቃመ አሐዱኩም ፊ ሶላቲ አንዳችሁ ወደ ሶላት ሲቆም ፈላ የምሰሕ ልሐሳ ድንጋይና ጠጠሮችን አሸዋዎችን እንዳያስብ ፈኢነ ረሕመተ ትዋጅሁ ለምን የአላህ እዝነት ፊት ለፊቱ ትጋፈጠዋለችና እሷን እንደማበስ ይቆጠርበታል ያጓድልበታል ረዋሁ ለኸምሰቱ ኢስናድን ሰው ብሎ ወዛደ አሕመዱ ዋሂደተን አውዳ አንድ ጊዜ ማበስ ካልቀረ አንድ ጊዜ በስ አውዳ ወይ ጭራሽ ተው እንዳታደርግ ወፊ ሰሂህ አሙዓይቅ ብልና ነሕው ቢገይሪ ዒለትን ነው ቢገይሪ ተዕሊልን ነው ቢገይሪ ቢገይሪ ተዕሊልን ከሆነ ምክንያቷን ሳይዘግብ ማለት ነው ፈኢነ ረሕመተ ትዋጅሁ የምትለዋል ኢዛ ቃመ አሐዱኩም አንዳችሁ ከቆመ ፊሶላት ሶላት ከቆመ ፈላንተህል ሐሳ ድንጋዩን አሸዋውን ከግንባሩ ላይ አያብስ አፈሩ አያብሰው አለና ፈኢነ ምክንያቱም ሪዝን ነው አያብሰው ለምን ፈኢነ ረሕመተ ተዋጅሁ ፊ ለጅቱ የአላህ ዝነት ስላለ የአላህ እዝነት አለና ይላል። እሱ ሪዝን ናት። ሙዓይቂብ ሲዘግብ ግን ቢገይሪ ተዕሊል የሚዘገበው የቱን ማለት مالتنا إذا قام أحدكم في الصلاة فلا يمسح الحافة الزجرة فإن الرحمة تواجه يالون عريزن على قربا تعليل مالك إلا كان حديث بشتنيانو ضعفنا عنه أبو السلام عليه نحو بغير تعليل مكان يكون ساين ناكر ይህን አንዳንድ እንትኖች ልዛ መጥታል بغير تعليل قلت ولا القتل ريزون المتناشن سيجلس مالك بزي هنا أنا عبد الإسلام وأنا عائشة رضي الله تعالى عنها قالت أصيب سعد سعد قداد درسب ثالث سعد سعد سعد بن معاذ سيد الأوس يأوسوس على كان أوسنا خزرجنا سوري على الله قلت قوتوت يعنصر فلسطين مالك አውሶች የአውሶች አለቃ ነው ሰዕድ ብን ሙዓዝ የሚባለው ወአሐዱ አጅለት ሰሐባ ከታላላቅ ሰሐቦች ውስጥ አንደኛውና ግንባር ቀደሙ ሰሐቢይ ነው በይነ አልዓቀበት الأولى والثانية በሁለቱ አቀባዎች መካከል ነው እስላምን የተቀበለው ነብዩን ለመቀበል ቃል ኪዳን በተገባቡበት ጊዜ ማለት ነው የመዲና ሰዎች ወአስለመ ቢኢስላሚ በኑ አብድል አሻል የአብድል አሻል ጎሳ ሙሉ በሙሉ እስላምን ተቀበለ አለቃቸው እስላምን ሲቀበል ሰዕድ ብኑ ሙዓዝ ማለት ነው። ሳዕድ ብኑ ዑባዳ የነዛኛው አለ። ሰዕድ ብኑ ሙዓዝ ደግሞ የአውሶች አለቃ ነው። ሚቅዳመን ጀግና ነበር፣ ታዋቂ ጀግና፣ ሸሪፈን ብቅና ያለው ሰው፣ ሙጣዓን ተሰሚነት ያለው ፊቀውሜ ሰዎቹ ተጽዕኖ ያለው ሰው ነበር። ሩሜ ቢሰህሚን ፊ አክሑል ወሩ በቀስት ነው። በአምስተኛው ዓመተ ሂጅራ የኸንደቅ ዘመቻ ጊዜ በቀስት ነው እዚህ ላይ መጡ። ይህንን አክሑልን ሲመቱት ዋናውን የደም ስሩን ነው የሰነጠቁት በእንትኑ ሲመጡት በቀስት ሲመታ ከዛም ደሙ ፈሶ ፈሶ መጨረሻ ላይ ሞተ ተነበረ የአክሑልህ ነው የተመታው في غزوة الخندق የኸንደቅ ዘመቻ ጊዜ ከተወፈየ ለአጅሊ በዚህ ምክንያት ነው የሞተው بعد وقعت بني قريظة ከበኒ ቁረይዛ ክስተት በኋላ ፊ ዚልቀዕዳ ሰና 50 ሂጅሪያ ከአምስተኛው ዓመት በኋላ ማለት ነው سعد بن عبادة تمتع تلالش أصيب قسل سعد سعد بن معاذ تقول دا تمتع تلالش يوم الخندق يخندق زمشا جزي خندق بس يا يا آه، مشتقو زمشا جزي مشتقو زمشا مبالو خندق مبالو بالنسبة عليه الصلاة والسلام መዲናን ዙሪያዋን የቆፈሩባት ጊዜ ነው ተራራ ተራራ ባለበት በኩል አልተቆፈረም ጥላት በሚያጠበቃበትና ሜዳ በሆነው አካባቢ ላይ ተከፋፈሉና ሷሐቢዎች ቁፈራ ገቡ ፈረስ የማይዘለው ያክል ከታችን ከገባ እንዳይወጣ እንዳይሻገረው አድርገው ርቀት ቆፈሩና ከተማውን በዚህ ከበቧል ምክንያቱም ሀዛ ምን من كيد اليهود والقريش وسائر الناس الذين حول المدينة በመዲና ዙሪያ የነበሩ የአይሁዶች ሴራ ነው ይህን ሁሉ ያደረገባቸው። ቁረይሾችን ቀሰቀሱና ከተለያየ አቅጣጫ ጥላትን ሰበሰቡና ነቢዩን አለይሂ ሰላቱ ወሰላም የማያዳግም እርምጃ እንውሰድባቸው፣ መዲናን እንክበባት አሉ። መዲናን አንድም ሰው ሳያመልጥ ዘው ጸጥ ከነ ነቢዩ ለማድረግ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የጥላትን ወደ መዲና መትመም ሲሰሙ በቃ ምን እናድርግ ብለው ሰሃቦቻቸውን አማከሩ። ሰዕድ ብን ሙዓዝ አንዱ ያማከሩት ነበር። ሰልማን እብኑ ሰልማንን ፋሪስ ነበር አንዴ ሰልማንን ሲያማክሩት እኛ Persian ኦች ሮሞች ስንከበብ አላቸው። ሁለቱ ንጉስ ሁለቱ ነበሩ እዛን ጊዜ ኃይለኛዎቹ የዘመኑ ዋናዋን አሜሪካና ሩሲያ ብቻ የዘመኑ ማለት ነው። እኛ Rome ኦች የማንችለው ጦር ሮማውያን ሲመጡብን ወደ Persia ምን እናደርግ ነበር? የከተማዋን ዋና ጥላት መግቢያ መግቢያ አመች የሆነችውን ቦታ እንቆፍራለን ፈረስ እንዳይዘለው አድርገን ማለት ነው። ይህንን በመቀበል ነቢዩም አለይሂ ሰላቱ ወሰላም የመዲና ዙሪያ እንዲቆፈር አደረጉ። ኸንደቅ የሚባለው እሱ ኸንደቅ የሚባለው እሱ ምሽግ ማለት ከዛም በኋላ ሀያ አምስት ቀናት ያክል ነው የተከበበችው መዲና። ለሀያ አምስት ቀን ያክል መዲና ተከበበች። ሀያ አምስት ቀን በኋላ ወሐዘመል አሕዛብ አላሁ ወሕዳ አላህ ብቻውን ህዝቡን በተናቸው ጦሩን እሱ ራሱ እንዳመጣጡ መለሰ እና ረጅም ታሪክ አለ። እዛ ላይ ነው የተመታው። ያጋጣሚ ዙሪያውን እየጠበቁ እያለ ሰዕድ ብኑ ሙዓዝም ተመታ። አንዳንድ የተወሰነ ሙከራ አድርገዋል። በቀስ ተኩሱ ነበር። ፈረሳቸው መሻገር ሲያቅተው፣ መዝል ሲያቅተው በታክስ ነበረ እየጠበቀ እያለ መጣ። ሰዕድ ማለት ነው። የመልኸንደቅ ተመታ። ነብዩ አለይሂ ሰላቱ ወሰላም ዱዓ አደረጉ። ይህንን ሴራ ያሴሩብን አይሁዶች ናቸው። ቁረይሾችን ቀጥሰው እርዳታ እናደርግላችኋለን፣ የመሳሪያ የምንረዳችኋለን፣ በተለያየ ነገር እንረዳችኋለን ብለው ቁረይሾችን የቀሰቀሱት በኑ ቁረይዛዎች ነበሩ። በኑ ቁረይዛ ማለት አይሁዶች ናቸው። የአይሁዶች ሰፈር ነው። ነቢዩ ዓለይሂ ሰላቱ ወሰላም የበኒ ቁረይዛን ታሪክ ሳያይማ ሳዕድ እንዳይሞትብኝ የአላህ አሉ ዱዓ አደረጉ። ትንሽ ተሻለ። መጨረሻ ላይ የት ሄዱ? በኑ ቁረይዛ ይዘው በኑ ቁረይዛዎችን ነብዩ ከበቡና እንዳለ እናንተ በኑ ቁረይዛዎች ሆይ እኛ መካከል ሱልህ እርቅ አልነበረም እንዴ? ስምምነት የጦር ስምምነት አልነበረም? አንከዳም አልተባባልንም ነበር እንዴ? ለምን እንደዚህ አደረጋችሁ? ለምን ከቁረይሾች ውግናቸውን ለማጥፋት ተነሳሳችሁ? አላችሁ ረስተነው ነው ቃል ኪዳናችንን አሉ። ያቺ ምን አይነት ሴት ምን አይነት ቀልድ እንደሚቀልድ ረስተን ነው። እንደዛ ነው። በቃ ምን እናድርጋለን? በኑ ቁረይዛዎች ሳዕድ ብኑ ሙዓዝ የዛው የመዲና ሰው አብሮ አደጋቸው ስለሆነ ምንም ጥቃት አያደርስብንም እሱ ያዝልናል ስላሉ ሳዕድ ብኑ ሙዓዝ ይፍረደና ሳዕድ ብኑ ሙዓዝ ይፍረዳችሁ አዎ እሱ በሚያመጣው ፍርድ ትወዳላችሁ ተስማማላችሁ አው እንፈልጋለን አሉ ምክንያቱም አይሁዶች ሳዕድ ብኑ ሙዓዝ ጥቃት አያደርስብንም ብለው ነው መጨረሻ ላይ ሳዕድ ብኑ ሙዓዝን ይዘውት ሄዱ ይህ ምን ትፈርዳለህ? በኑ ቁረይዛዎች እንደዛ አይነት ነገር አደረጉ። እኛ ላይ ይህንን ሲረው ነበር። አላህ ባይበትናቸው ኖሮ ጨርሰው ነበር። ምን ደረጃ መጨረሻ ላይ ሳዕድ ብኑ ሙዓዝ እንዳለ ለጦር የደረሰ አቅመ አዳም የደረሰ ማንኛውም ለጦርነት የደረሰ ይገደላል። ጀርባቸውን የሚመታው ውሳኔ ሴቶች ይወረሱ፣ ህፃናቶች ምናምን፣ አዛውንት ንብረታቸው ሁሉ ይወረስ። ይህንን ፍርድ ይሰጣል والله لقد حكمت بما حكم الله فوق سبع سماوات الله ከሰባት ሰማያት በላይ ሆኖ የፈረደውን ፍርድ አንተ በምድር ላይ ደግሞሃል አላህ ገጥሞሃል ማለት ነው አለይሂ ሰላቱ ከዛም በኋላ ለጦር የደረሰው ተገደለ ሌሎች ንብረቱ ተወረሱ የውመል ኸንደቅ أن آه، عائشة رضي الله تعالى عنها من تلالج وفي بسعد ساعد آه، تمتع يوم الخندق يخندق الزمشة بزي تمتع أن ضرب ضرب عليه رسول الله صلى الله عليه وسلم نبي عليه الصلاة والسلام متلت وين دموع الزقاج خيمة إن كان نقرا الزقاج المسجد ومسجد ليعوده من قريب كقرب خزه يتنسون دائق مالك يقاتل زي عائشة ريتنا مسجد يتجنعين ነብዩ አለይሂ ሰላቱ ወሰላም ሰዕድ ብን ሙዓዝ ታላቁ ሰው ነው በመስጊድ ውስጥ ድንኳን አዘጋጀለት ለምን ሊዑደሁ ሚን ቀሪብን ضرب ማለት ምን ማለት ነው ነሱ ተከሉ ማለት ነው ድንኳን መዘርጋት ማለት ነው ضرب رسول الله صلى الله عليه وسلم ነብዩ ዘረጉ ኸይመተን ድንኳን ሲል መስጊድ መስጊድ ውስጥ ሌላ ድንኳን ማንም የተኛበት ሰዕድ ብን ሙዓዝ እንዲተኛበት ሊዑደሁ እንዲያዩት እየተመላለሱ ሚን ቀሪብን ከዚሁ ቅርብ እየተመላለሱ እንዲያዩት ማለት ነው እና ሌላም ህክምና እንድትሰጠው ሩፈይዳ የምትባል ሴት ነበር ካነት تعالج المرضى በሽተኞችን ህክምና ትሰጥ ነበር ሩፈይ ሩፈይዳ የምትባለው ሴት ማለት ነው እሷም ህክምና እንድትሰጠው እዛው ቅርብ አካባቢ እንደሆን ብለው ነው ነብዩ አለይሂ ሰላቱ ወሰላም ኸይማ ያደረጉበት ከዚህ በመነሳት በሽተኛ መስጊድ ውስጥ ቢኖር ችግር የለም ህክምና እዛ ቢሰጥ ችግር የለም ቁስለኛ መስጊድ ውስጥ ቢመጣና ህክምና ቢሰጠው ችግር የለም ችግር የለም የተፈቀዱትን በኤክሰፕሽናል የተፈቀዱ አሉ ብያቸዋለሁ። ሀዛ ምን ይፈቀዳል ማለት ነው። በሽተኛ ሰው ከዶርም አምጥተን መስጊድ ብናሰኘው እንችላለን። መስጊድ የማይጠብና አዛ የማይደረስ ከሆነ የተለያየ ነጃሳ ነገር ተለውሽ ይፈጠራል ካልተባለ ችግር የለም። መስጊድ ውስጥ አሰኝተን ምን እንክብካቤ እንዳገኝ ከተፈለገ ማለት ነው ይቻላል። ማለጃት ትሰጠዋለች ወንድም አይችለውን ሴት ከቻለ ህክምና እኮ ትሰጣለች አይቻልም ማለት አይደለም ይሳከፋል ሴት ነው የሚያስብል ወንድ ነው እያለባሽ ግን ዋና ቅድሚያ የምንሰጠው ለምንድን ነው የወንድ ያለበት ወይንም ደግሞ ሙስሊም አለበት የሴት በሴት የወንድ በወንድ ሆነበት ነው ቅድሚያ ያለበት ግን ያከለለ ከሌለ የግድ እሱ እንጂ የማይደረግ አማራጭ ከጠፋ ይደረጋል። እየተደረገ ነው። አፍሎ ክልክል ነው። ሴት ለወንድ አታደርግ ይፈቀመለ ግን እሷ እንጂ ሌላው የማይችለው ከሆነ ትሸፍናለች። ምክንያቱም የሰው ልጅ አይነት ተባባና እንጂ አፉ ሸሪያው ይቻላል ማለት አይደለም። ያን አፉ ይቻላል ማለት አይደለም። ይሄ ግልጽ ነው። ጀናዛን ጀናዛን እንትን ለህክምና መለማመጃ ሙጀማ አልፈቅህ የሚባሉት ዑለማዎች አንድ ላይ እንትን ብለው ይቻላል ነው ችግር የለም ፈትዋ ሰጥተዋል ፕላስቲክ መጠቀም አለ። ለምሳሌ ጀናዛን ቶሎ መቅበር ነው የታዘዝነው። የጀናዛን ራሱ ነብዩ አለይሂ ሰላቱ ወሰለም አጥንቱን የሰበረ በህይወት እንደሰበረው ነው ብለዋል። ይሄ በጣም ዘግናኝ የሆነ አገላለጽ አለ። ስናየው ጀናዛን በምንም ስናጥብ ራሱ በህይወት እንዳለ አድርገን ቀስ ብለን በእንክብካቤ ነው መገልበጥ ያለበት እንጂ ይሰማዋል። እያንዳንዱ በቃ ይሰማዋል። ይህንን ስናይ ክልክል ነው አይደል? ሐራም ነው። ወላኪን ምን አደረጉ ሁለትን ነገር ነው አኸፈ ዶረረን የሚባል ነገር ነው ዑለማዎች የተጠቀሙ ለምሳሌ የሜዲሲን ተማሪዎች ይህንን ነገር ባይጠቀሙ ዘመናዊ እጅግ በሽታዎች ሰረጣኖች ወይንም ካንሰሮች በዝተዋል ለዚህ ህክምና ፕላስቲክ ሳይሆን የሰው አካል ያስፈልጋል ተባለ አይማሩ ብንል በሽታው ሊበዛል ይህን ነገር ያድርጉ ብንል አንድ ሰው ላይ ወይ አንድ ሁለት ጀናዛዎች ላይ ነው የሚሸረፈው ወይ ተወሰነ ጀናዛ ላይ ነው የሚደረገው ከሁለቱ ጉዳት የትኛው ያመዝናል? ይህም ክልክል ነው። ሳይማሩ ይቅሩ ቢባልም ኡማው ላይ ጉዳት ነው። ስለዚህ የትኛው እናስቀድም? የኡማው ጉዳት ስለሚያመዝን እነሱን መጠቀም ፈቅደውላቸዋል። አፈር ዶረረኝ ከሁለት ጉዳት ቀለል ያለውን መስራት ይቻላል ብሎ ማለት ነው። ተግባባን? ይቻላል። አቶ አገባቡን ደግሞ እናያለን ኢንሻአላህ ወአንሃ ቃለት አሁንም ከአኢሻ ቃለት ራአይቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን ዐለይሂ ሰላቱ ወሰለም አይቻሉ የክሩኒ እኔን ሲሰትሩኝ ሲደብቁኝ ወአነ እኔ አንظሩ እየተመለከትኩ ሳለ ኢለል ሐበሸቲ ወደ ሐበሻ ሰዎች የልዓቡነ ሲጫወቱ የነበሩ ፊል መስጂድ መስጂድ ውስጥ ጦር ሲጫወቱ የነበሩትን እኔን ስመለከት ነብዩ ዐለይሂ ሰላቱ ወሰለም እንዲህ ካለሉ ነበር በሩ ላይ ቁመን መስጂድ ውስጥ እየተጫወቱ ነብዩ በሩ ላይ ፊት ለፊት እየተንጠራረው በተከሻቸው ላይ አንድ ጊዜ በተከሻቸው ስር እመለከት ነበር ስላለች አይሻ ማለት በጣም ትኩረት እንዳት እንዳትከፋቸውና ያንኛው ልጅ ይፈተናል እንዳትል ምን ያደርጉ ነበር ነው ያለ ሰላት ወሰለም ሰተር ያደርጓታል። በሌላ ቀዳዳ እየገባች ታያለች። አሁንም ሰተር ሲያደርጓታል። በቃ ግን ጫወታውን ጁምለተን ታዋለች። አንድ ሰው መዛገን አታይ። ለምን የሱሩኒ ከሚለው ላይ እንወስዳለን። رأيت رسول الله صلى الله عليه وسلم نبي جنا يتشفوا يسفروني أن ينسي سفروني أن ينسي سفروني مالك في دبك إن دالي بتقرأ إن دالي في دبك وأنا أني أنظر يسا ملكت نبر إلى الحبشة ودى حبشة سوت يلعبون في المسجد أنا تبي سوشي تساوي في الحديث حديث يكفل المتفق عليه يعيد كان من إن شاء الله ساقي الحبشة هي القرن الأفريقي جيل السوس روسيا اللبس والحبشة المعروفة يقولها الإثيوبيا وعاصمتها አዲስ አበባ እኛው ራሱ የኛ ነገር ሀበሻ የሚል እንጂ በዘመኑ ሀበሻ የሚሉት እንትራን ይጨምራል ይላሉ። ሶማሌን ጭምር ታቻለን ሱዳንን ሊጨምር ይችላል። የተለያየ ነገር ይላሉ። ግን ኢትዮጵያ ናት። ኢትዮጵያ ነው የኛ ነው ራሱ ያለንበትም ማለት ነው። ሀበሻዎች ይጫወቱ ነበር መስጊድ ምን ይጫወቱ ነበር? ጦር ልምምድ ያደርጉ ነበር። ከዚህ ላይ ዑለማዎች ብዙ ሲምባት ያደረጉን ነገር አለ። መስጂድ ውስጥ ካራቴ ብትማር መስጂድ አካባቢ ችግር የለም፣ ምንም አይደለም። የጦር ልምምድ እኛን የሚያበረታ ነገር ወይንም እነዚህ ሰዎች ልምምድ ሲያካሂዱት የነበረው እስላምን ለመርዳት ወደ ጅሃድ ቢወጡ ቀልጣፎች ይሆናል። ከዚህ ላይ ብዙ ነገሮች እ ለምን አይ ለአቡ እንደዛ አይደለም ዳንስ ብለው ይወሰዱ አሉ እንደዛ ሰምቻለሁ ዳንስ ሲደንሱ ነበር ወላኪን الحراك ጨዋታውን ሲጫወቱት የነበረው የዒድ ቀን ነው። ሌላም አለ፣ ሌላም ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም ጋር ሁለት ባሮች ገብተው የሆነ ግጥም እየገጠሙ ሲያዜሙ አቡበክር ከውጭ ከውጭ ሲገባ እየዘፈኑ ነበር። ማሩ ሸይጣን አማመ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ፊት ለፊት ስለዚህ ነብዩ ደግሞ ወደ ግድግዳው ዞሮ ተኝተው ነበር ትላለች አይሻ ተዋቸው አባ አቡበክር ተዋቸው ግጥም ግጠም ስለ ቡዓስ ነበር وعاش المبالو بأو سنة بخزري في مكاسل لمسوها مكاسل كادر بطورنة ينكرسوها طورنة مقواتها طورنة لسان كان يالو ينكرون كسر ويجد أبتمون كسر أواتف لكل قوم عيد لجان داندو هزب كل سهل يراسو بأل الله وعيدونا اليوم ينعيد دقمو دارينو أواتف فتح الله اليوم تواتف አሉ ነብዩ አለይሂ ሰላቱ ወሰለም። ከዚህ በመነሳት ማጂ የሆኑ ቀስቃሽ የሆኑ የተለያዩ ግጥሞችንና የተለያዩ መጥፎ እንትን ሙዚቃዎችን ማስገባት የለብንም። ግጥም ይቻላል፣ የመጀመሪያ የሚተነጋገር ነው፣ ጣጣ የለውም ብለዋል። ከዚህ በመነሳት ሐዲሱ ሰው የልዓቡና ያለውንም ዘፈን አለ ዘፈን አይደለም ሒራብ የጦሩ እየተጫወቱ እያለ እንደ ጦር እየተወራወረ ነበር። እዛ ውስጥ ጀግንነት ይማራሉ፣ ጥሩ ነገር ይማራሉ። ከዚህ አምጥተዋል። እንደውም ራሱ ዑመር ተቆጣ። ያ ረሱላህ መሃዛ ፊል መስጂድ ምንድነው የመስጂድ ውስጥ ብሎ ሲቆጣ ዳዕሁም ተዋቸው ቢተረል የሁድ አይሁዶች ይመልከቱ የእኛ ድን የጭካኔ ጠባብ ምንም ጨዋታ ሳቅ የሌለበት ይመስላችኋል። ይሁ ዲናችን ስፋት አለ። ደስ ይበላችሁ። ይህ ጨዋታ እዚህ ጋር እንዳሉ ነብዩ አለይሂ ሰላቱ ወሰላም ይቻላል ማለት ነው ولكن أنني سمعت وليس ما سمعته وسمعت أن الكرة القدميين يستدلون بهذا الحادث ኳስ ተጫዋቾች ይህንን ደረጃ ደርሰዋል። ኳስ መጫወት ይቻላል ወይ ሲል ደግሞ ኳስን ማየት ትችላለች የሚለውን ሀበሾች ጦር ልምምድ በሚያደርጉበት ሰዓት መስጂድ ውስጥ ሲሯሯጡ አይታለችና የልጅ ስታዲየም መግባት ትችላለች ለሚለው ደላም ትሰጣለ ወላሂ ወቀራሽ እንደላም ትሰጣል አይሆንም እንዴ አንድ የምንወስደው ምንድነው ሴት ልጅ ጀማዓን ህዝብ ተሰብስቦ ወንዶች ስልታይ ክልክል አይደለም ክልክል አንድን ሰው መዛ ትኩረት ውስጥ ማስገባት ክልክል ምክንያቱም አይሻ የስሩኒ እኔን እየፈተሩኝ ነበር ብላለች ስመለከት አንድን ሰው ትኩረት ያንኛ ያንኛው ይፈተናል ያ ነው ይህኛው ወፍራም ነው ያ ቀጭን ነው እንዳትል ምን እያሏት ነበር እየተንቀሳቀሰች ነበር ዝም ብላ ጫወታውን ነበር ስታይ ነበር እዚህ እንደዛ ነገር በሴት ስትመለከት ዛቱ እንዴትን ከካፌ ሲወጡ ወይ ካፌ ውስጥ እንዲህ ብትመለከት ችግር አንድን ሰው ግን የምትመለከት ከሆነ ክልክል ይሆናል። አንድን ሰው ማየት ማለት ነው ለምሳሌ وأنا أنظر إلى الحبشة يلعبون في المسجد الحديث حديث متفق عليه هذا سنة وعنها كعائشة ከዚህ የምንይዘው ምንድን ነው? ምን ምን ይዛለን ከዚህ ማንኛውም የሰውነት ማበረታቻ ነገር ስንጠቀም እዚህ ስፖርት መሰል ነገር እዚህ ቢደረግ ችግር የለም። ክልከላይ ይሆን ክልከላ ምን መሰላችሁ ያሉት ሼኹ አልበሳም አንዳሉት ነገር አለ። ይሄ ሀዲስ መንሱክ ነው ያለ ሰው ይሄን ሀዲስ መንሱክ ነው ያለው አም ማክረር ነው እንዲዛ ማለት ነው። አም ማክረር ወይንም ተዓሱፍ ይሄ ነገር አክሮ ነው እዛ ላይ ሀዲሱ ሶሒህ ሀዲሱ ይሰራበታል። መንሱክ ሀዲስ መንሱክ አይደለም ከዚህ ላይ ለኳስ ደሊል ብታደርጉ ኳስ መጫወት ክልክል አይደለም። ክልክል አይደለም ኳስ መጫወት ተጫወት ምንም አይደለም። ግን አንደኛ ሰውነት እንዳይጋለጥ አጭር ነገር ምን ቁምጣ ነገር ለብሰህ ሰውነት እንዳይጋለጥ ምንም አይደለም። ኳሱ አይደለም የተከለከለው። ሁለተኛ የሚከለከሉት ዑለማዎች ምንድነው ጊዜህን ነበር ሌላ ብዙ ስለ ኢስላም መስራት ይቻላል እሱ ላይ ብቻ ጊዜህን አጭር ሌላ በሶላት ሰዓት እንዳትዘናጋ፣ በሶላት ሰዓት አትጫወት። ከዛ ውጭ እንደ ስፖርት ይሆናል የሰውነት መገንቢያ ስለሆነ ምንም ችግር የለም ግናችን እንደዛ ነገሩን አጨናንቆ የሆነ ውጥረት ውስጥ ግን አንድ ይሄ ነገር ተለቀቀልን ብላችሁ ደግሞ ያ አርሴናል ላይ ማንች ደጋፊ ሆነ ሌላ ነገር አትስተር ለራስ መጫወት ሌላ ነው ሰው መደገፍ ሌላ ያ ከሆነ ከወንድም ነገር አንደኛ ውሸታም ትሆናለህ ሁለተኛ ስሜታዊ ትሆናለህ የስሜት ተገዥ ትሆናለህ ጓደኛን ትጠለዋለህ እሱ የማንቸስተር ከሆነ አንተ የአርሴናል ከሆነ ሁለት የተገናኙ ዕለት አንተና እሱ ጠላት ናቸው ሀሳብ ውሸታም ነው የምትሆኑ የገባው ጎል foul ነው አይደለም፣ off ነው አይደለም፣ off አይደለም፣ ቀውጥ off መሆኑን እያወቅህ off አይደለም ብለህ ትሞት ትችላለህ። ለምን አንተ በቃ منافق ትሆናለህ። ረዳት እንደዚህ አይነቱ ስሜት መግባት የለብም። የስሜት ተገዥ እንሆናለን። ወላሂ በጣም መጥፎ ታውቃላችሁ አይደል? ግጽ ላይ 74 ሰው እንደተገደለ ቡርሳኢድ ስታዲየም ውስጥ ባለፈው አልተገደለም? 74 ሰው ሞቷል። ዘማሊክና አህሊ እንትን በተጫወቱ ጊዜ ተባለ። ምን አልዓደስ ያስብ የአንድ ሀገር ትውልድ ልጆች ወንድማማቾች ገቧል። ዘማኔ ካሸነፈ ማን ያሸነፈ ከተፈጠረ ማህተላ ዑለማዎች ራሱ በዚህ ፈጥዋ ሰጥተዋል። ናፊሩ ዘማን ይድሪቡን ናፊር አልአሃሊ ናፊር እንደዚህ እንትኖች አትግ ዋስን ነው የሚችል ነው። ግን ዲፋይነንስ በቃ ያለው ነገር እና ሸጋሽ ነው ደግሞ እነሱ አያቆም ምን ችግር አለ? ስራቸው ሰዎች ፈጥሮ ሰጥተውላቸዋል ዑለማዎች በእንትን ሰዓት ብቻ ሊያደርጓል ረመዳን ላይ ሊያደርጉ ከልክለዋል። በረመዳን አንዳንድ ክለቦች አስችሏቸዋል። ይህ ሁሉ ዑለማ ራሱ ይህንን ሁሉ ፈትሸዋል፣ ተናግረዋል። ማለት ብዙ ሙስሊም ተጫዋቾች አሉ በየክለቡ ውስጥ ማለት ነው። በረመዳን ፕሪሚየር ሊግ ውስጥ የሚካሄድ ከሆነ በረመዳን ካላፈጠረ ክለቡ ሊያባረራቸው ወይም ደግሞ ደሞዛቸው ሊቀንስ ይችላል በዚህ በዚህ ላይ ራሱ ፈትዋ ሰጥተዋል ምክርካቸው ዱንያ وعنها أن وليدة عن الرياضة راسو فتوى عنده عن الرياضة ስለ ስፖርት የራሱ የሆኑ ፈትዋዎች አሉ እዛ ላይ እንዳለ ከለብን ሁሉ ያመጣል የራሱ የተጫዋችን ስሞች ራሱ አዝቻለሁ ማለት ነው። وعنها أن وليدة سوداء كان لها حباء في المسجد وعنها آه، وعن عائشة كعائشة تذكر أن وليدة أن وليدة አንዲት ባሪያ ሰውዳ ጥቁር የነበረች ባሪያ ካነ ለሃ ኺባኡን ድንኳን ነበራት ፊል መስጂድ መስጂድ ውስጥ ድንኳን ነበራት መስጂድ ውስጥ ድንኳን ነበራት ፈካነት ነበረ ተእቲኒ እኔ ዘንድ ትመጣና ተተሐደስ ታወራይ ነበር እንጂ እኔ ዘንድ ተቀምጣ አጫውተኝ ነበር ትላለች الحديث حديث يكتلها حديث متفق عليه كانت لقوم من العرب ከአረቦች ለተወሰኑ ለሆኑ ሰዎች ባሪያ ነበረች እና ነፃ ለቀቋትና በቃ ነፃ ብለንሻል አሏት። ነፃ ካወጧት በኋላ እስላምን ተቀበለችና ወደ መዲና መጣች። ሱሃናት መጠጊያ የላትም፣ ወገን የላትም። ነቢዩ ዓለይሂ ሰላቱ ወሰላም መስጊድ ውስጥ ኑሪ ያልሽዳያሾች አሏት። ድንኳን አደረጉላት። እዛ ውስጥ እንድትኖር ተደረገ። ፊትና ከተፈራ መስጊድ ውስጥ ፊትና ካልተፈራ ችግር የለም። መስጊድ ውስጥ ሴቶች መስጊድ ውስጥ ሴት መቀመጥ ይችላል። ይህ ከተለያየ ሙለውሳት ነገር መጠንቀቅ ይችላል እንጂ ድሆች ቦታ የሌለው ዶርም የሌለው መስጊድ ማደር ይችላል። ሌላ ነገር መስተ እክላም መሆን መነጀስ ምናምን እንዳይፈጠር ጥንቃቄ ማድረግ እንጂ ችግር የለም። መስጊድ ውስጥ ማደር ይፈቀዳል። አሰሐበት ኩፋዎች ራሱ መስጊድ በረንዳ መስጊድ ውስጥ ነበር የሚኖሩ ሰባዎቹ አሰሐቦች ማለት ነው። ይቻላል። እዛ አይደል? መስጊድ ማደር أن وليدة عند بارا سوداء عند كور بارا كالناها نبرات إن دينقان نبرات في المسجد مسجد فكانت تأتيني كمات أنا برني ذا سلالة عائشة فتحدث عندي أني ذا رجي متاكم كذي أنه أورا نسعوت نبر أول رأي نبر رجي متاكم حديث متفق عليه هذا سنة وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ብለዋል እያለ ነው አለ ምን አለ አልቡሳቁ አልቡዛቁ አልቡሳቁ በሶስት መቅረት ይችላል ቡሳቅ ቡዛቅ ቡሳቅ በሲል በሷድ በዛይ በሶስትም ይቻላል ቡዛቅ ቡዛቅና ቡሳቅ ያለው ግን አውላ ነው። ከሲሩ ዛዩና ሷዱ ይከተላል ሉጋ ላይ ማለት ነው። አልቡሳቁ ምራቅ ፊል መስጂድ መስጂድ ውስጥ ምራቅ መጥፋት ኸጢአቱን ወንጀል ነው፣ ስህተት ነው፣ ስህተት ነው፣ ስህተት ነው። ወከፋረቱሃ የእሱ ደግሞ ማካካሻው ደፍኗ መቅበር ነው። መስጂድ ውስጥ መጥፋት መጀመሪያ ኸጢአ ስህተት ነው። ወከፋረቱሃ ከፋራው ደግሞ ያንን ስህተት ማበሻውና ማስወገጃው ማራገጃው ደግሞ ደፍኗ ምራቁን መቅበር ነው። አፈር ማልበስ ማለት ነው። ስለዚህ መስጊድ ውስጥ ስንሰግድ ምንጣፍ ካለበት ልብሳችን ላይ መጥፋት ነው እንጂ ከእግራችን ስር ይሁን አይፈቀድም። ምንጣፍ መለከት ነው፣ አጸያፊ ነው፣ ያስጠላል። መስጊድ ውስጥ ኸጢያ ነው፣ ስህተት ነው ምራቅ መስፋት። ወከፋረቱ ከፋራው ደፍንሃ መቅበር ነው። ምንጣፉን በአጋጣሚ ልብስ ምን ምን ነገር ካለና ምንጣፉን ገብ ከምንጣፉ ስንሰር ይቻላል። አጨናነቀ ሰላዋት እያለ ሐዲሱ ሙተፈቅ ቡኻሪ ሙስሊም የዘገቡት ትናንትና ቀርተናል መሰለኝ ይህን ይህን ተመለከተ እንዴት መስፋት እንዳለበት ፊትለፊቱ እንዳይተፋ አማማሁ ረፋ ለአነሁ ዩናጂ ረባ ጌታውን እያናገረ ወፊ ወፊ የሚን ወደ ቀኙም እንዳይተፋ መላይካ ስላለ ወይም ደግሞ ቀኝ አሽረፍ ስለሆነ ወላኪን ወላኪን ቢሽማሊሂ ተሕተ ቀደሚ በግራው በኩል እግሩ ስር ይጥፋል። አቧራ ያለበት አሸዋ ያለበት ቦታ ላይ እየሰገደ ከሆነ ወይ ሐረማ ቦታ ከሆነ ማለት ምንጣፍ አለበት ቦታ ከሆነ ግን ተሕተ ቀደሚ ራሱ አይባልም። በልብሱ ላይ ኮፍያም ካለ ኮፍያው ላይ ሶፍት ካለ ሶፍቱን መጠቀም ያለበት ተባባ የአጋጣሚ ከተሳ ማጽዳት ነው ያለበት ከፈረ وعنه قال كأنس قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام انتهى لا تقوم الساعة كما أتقوم المال كما أتقوم حتى يتبه الناس حتى يتفاخر الناس ሰዎች እስከሚፎካከሩ ድረስ ፊልመሳጅድ መስጂድን በመገንባት አሉ ነብዩ አለይሂ ሰላቱ ወሰላም መስጂድን በመገንባት የሰው ልጆች ሳይፎካከሩ ቂያማ አይቆምም አሉ ቂያማ የመድረሱ ምልክት መስጂዶች በጣም ግንባታቸው ይጧጧፋል ብለዋል هذه الساعة ግንባታ መገንባት ክልክል ነው ማለት አይደለም ለምን ነብዩ አለይሂ ሰላቱ ወሰላም في اول الحديث أمر رسول الله صلى الله عليه وسلم ببناء المساجد وأن تنظف وتطيب ነብዩ አለይሂ ሰላቱ ወሰላም በየመንደሩ በየከተማው መስጊድ ይገንባ ብለዋል እንደውም ይጸዳ ይሻተተን ጥሩ መዓዛ እንዲኖረው የሚደረግ ብለው አዘዋል ወላኪን ሀዛ አላማ ነው ማለት ሐራም ነው ማለትን አይወክልም የሚሉት ሐራም ነው ማለት ሳይሆን ግን ክልክል ነው። በምን አይነት ዝም ብለው መስጊዱን ይገነቡታል። የሚቆመው ሶፍ ግን አንድ ሶፍ ሁለት ሶፍ ነው። አካባቢው ሰው አይመጣም። መስጊዱን በሚገርም ሁኔታ ይገነቡታል። እንዳውም እዚህ ላይ ምን ይላሉ? ላተቁሙ ሰዓቱ ሐታ የተባሃ ፊል መሳጅድ የሚለው ላይ ከኋላ የሚመጣ እኔ አልታዘዝኩም ብለዋል ነብዩ አለይሂ ሰላቱ ወሰላም ማ ኡሚርቱ ቢተስጂድ መሳጅድ ከማ ቱሸይዱል የሁድ ወነሳራ አይሁዶችና ነሳራዎች እንደሚያጌጡት አላጌጡ በዛ አልታዘዝኩም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ላ ተቁሙ ሰዓ ቂያማ የተባሃ እስከሚፎካከር እስከሚወዳደር እና ሰዎች ፊልመሳጅድ መስጂድን ህንፃውን በመገንባት ማለት ከማጌጥ በውስጡ ላይ በጣም ሙዘክረክ የሆነ ነገር ይበዛበታል የሚገርም ነገር ጽሁፎች ይበዛሉ የተለያዩ ጥቅሶች ይኖራሉ ይህ ማለት በጣም መጥፎ ነው በጣም መጥፎ ነው። መስጊድ ውስጥ ጥቅሶች ምናምን ነገር ራሱ የእንትኑ የከለሩ የእንትኖቹ አቀማመጡ የሆነ ሰዎችን የሚስል ከሆነ እይታን የሚስል ከሆነ የቂያማ ምልክት ነው። በጣም ክልክል ነው። የጉርጉር ምንጣፍ ላይ የሰውነት ሰው ውስጣችንን አቅላችንን የሚወስድና እኛን የሚያማልን ነገር ላይ እንዳንሰግድ ትናንትና ተመልክተናል አይደል? ነብዩ አለይሂ ሰላቱ ወሰላም ይሄንን እንደዚህ መስጊዶች ውስጥ የተለያዩ ጥቅሶች አታ አስማኡ ሲፋትም ቢሆን ሰዎችን የሚስል ከሆነ አይቻልም። ለምን ሶሐቢዮች ቁርአንን ፊት ለፊታቸው አድርገው መስገድን ራሱ ይጠሉ ነበር። ቁርአኑል ከሪም የሚለውን ላለማንበብ ማለት ነው። አስማኡላህ ነው ምን ችግር አለ? እንደዛ አይባልም። ቁርአንን በዚህ እንትን መስጊድን በዚህ ማሸብረቅ አይደለም የተፈለገው በዒባዳ ነው። እንደውም የነብዩ አለይሂ ሰላቱ ወሰለም መስጊዳቸው ከምንድን ነው? ሲነል ግና ከተወሰኑ ብሎኬቶች ተገነባ ከድንጋይ ከዛ ከላይ ያለው ዝናብ እንኳን ይከላከል ነበር። ገሪድ ነው አይደል? የሪዘክተር አሸን የተመረንተ ነው ቅርንጫፎችን ነው ሰባስበው ከላይ የቀመሩበት። አቡበክርም ግዜ ያው ነው። በዑመር ግዜ የተወሰነ ቅያሬ ያደረጉ ዑመር በሰበሰን እንትኑ በዝናብ ሲበሰብስ እንዳይፈርስ ብለው ያንኑ ቀየሩ። በዑስማን ግዜ ግን ጀስቶ ተቀባ፣ ከላይ ደግሞ እንትን ተደረገለት፣ ጣውላ ነገር አደረገ። ዝናብ እየገባ ቦታውን ረበሸባቸው። ይህ አተሽጋ ይባላል። አሁን እኮ ያ ስብሓንላ የሌለ color መስጊድ ላይ ይታያል። ይሄ ነው የቂያማ ምልክት አድርገውታል። ምክንያቱም ኢባዳ አይደለም ሰው የሚያበዛል። አምስት ግን ያሱቡታል። አምስት ግን ያሱቡታል። ከዚህ ከዚህ ከዚህ በመነሳት አንድ ወንድም የተናንተ የጠየቀኝ ያለ መንገድ ነው። የእንግሊዘኛም ጽሁፍ ሲሆን ጥቅስም ያለበት ቲሸርት ከኋላ ጀርባችሁ ላይ እንዳትለብሱ። ሰውን በጣም ከኋላ ሆኖ እኮ ሰውየው የእኛን ጀርባ ነው የሚከተለው። መጥፎ ነው፣ ለመጥፎ ነው፣ ሰውን መወሰሱ ጽሁፍ ያለበት ነገር ጀርባው ላይ አትልበሱ። ከፊት ለፊት ይህን ራሱ ለምሳሌ ቲሸርት የጀማዓ ሸርፍ ብናዘጋጅ ጽሁፉ በዚህ በኩል ይሁን ነው የሚሉት በዚህ በኩል አሉ የሚያነበው ስለሌለ ጀርባ ላይ ያለ ነገር ከሆነ ግን አደጋ ነው አደጋ ማንኛውም እንግሊዝኛ ጽሁፍ ይሁን ቅስም Islamic ቅስም ይሁን ምንም ነገር ይሁን ከኋላ ካደረግነው ወንድሞቻችንና እዛ ውስጥ የትናንትና ያየነው አይነት ማለት ነው በሶላት ውስጥ ማለት ነው በሶላት ውስጥ ነው። ለብሳችሁ አትሄዱ አይደለም። ማንኛውም ጥቅስ ያለበትን ክልክል ነገር አይሆን እንጂ ለብሰ መዞር ትችላለህ። ሶላት ውስጥ ከሆነ ግን ገልብጣችሁ ልበሱ ከለበሳችሁ። በጀርባው ላይ ጽሁፍ ካለ ገልብጦ መልበስ ጠንቀቅ ለምን وعن ابن عباس رضي الله تعالى عنهما ابن عباس قال እንዲህ ይላል قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ማ ኡሚርቱ እኔ አልታዘዝኩም ጌታ ያላዘዘኝ ቢተስይድ المساجد መስጊዶችን በማስዋብ አልታዘዝኩም ተሽይፍ፣ ተዝይፍ፣ ማስዋብ፣ ማስጌጥ፣ ማሳመር፣ ማጠንከርም ይሆናል። ሸየደ አጠነከረ ይሆናል። እኔ በዛ አይደለም የተላኩት። እኔ በዛ አልታዘዝኩም። እንደውም የሆነ ሐዲሰ ሙደረጃ እነዚህ ላይ እብኑ አባስ የጨመሩት ማለት እብኑ አባስ ምን ብለዋል? እሳቸው ናቸው ድራጅን የጨመሩት ወላኪን ምን አኽባሪ ንቡዋ አክባረ ነብይ ነው። ከነብዩ የመጣ ነው እንጂ እሳቸው ከራሳቸው አይጨምሩትም። ምን ይላል? ማኡሚር ኡሚርቱ ሲዝል መሳጂ ከማ ቱሰይዝል የሁድ ወነሷራ አይሁድና ነሷራዎች እንትናቸውን የተለያየ ሱረል ዒባዳቸውን የአምልኮ ስፍራቸውን እንደሚያጋጅጡ ወይንም እንደሚያስቡ እኔ እንደዛ አልተላኩም ብለዋል። የኛ በኢባዳ ነው ማጌጥ ያለበት፣ በዕልም ነው ማጌጥ ያለበት። ዚክር ነው ማግኘት ያለበት፣ መጨናነቅ ያለበት ቢቅራአቱል ቁርአን ውበት ማግኘት ያለበት እንጂ ባዶውን መስጊድ የሚቀር ከሆነ ተገንብቶ ዱዓተን ማለት ነው ተብሏል። ገንዘብን ማባከን ነው። አንድ መስጊድ ላይ አምሳ ስልሳ ሚሊዮን ዶላር ከማውጣት የተወሰነውን ለመድረሳ ቢያደርጉት ዝቅ ያለ ማለት የተወሰነ ገንዘብ የማይጨርስ መስጊድ ገንብቶ ያንኛው እዚህኛው ላይ እኮ አንተ ከግንባታው ውስጥ ዋናው ምን ሆኖ በጣም የሚጨርሰው የት ዲኮሬት ያደርጉ ነው በቃ እንትን ብዙ ነገር ነው እህ ክልክል ነው ማለት አይደለም። አሁንም መስጊድ መገንባት ሐራም ነው ማለት ሳይሆን ምን ምን ትረዱኛለች መሰለኝ መስጊዱን መገንባቱ ክልክል ነው ሳይሆን እንደፈለገ በጸዳ ሁኔታ ይገንባ፣ ጠንካራ መስጊድ ይገንባ። ግን አንድ መስጊድ ላይ ጌጥ በጌጥ አድርገን እሱ ላይ ያለ ንብረታችንን ኢባአተን ማለት ከምንጠቀም ይልቅ የተወሰነ ጠንካራ መስጊድ ተገንብቶ ማጌጥ የሚባለው ነገር ቢቀር በማጌጥ የሚወጣው ሚሊዮን ብር ለመድረሳ ለተለያየ ወጪ ለድሆች ተባባላል ለጌቱ ተብሎ የሚደረገው ወሳኝ ነው። ያማ ከሆነ ያስፈልጋል። አሁን ያ ሌላ ዕለት አለበት አይደል? ያንን ነገር እንደዛ አድርገን የማንገነባ ከሆነ ቦታውን የሚመጠቅብን የሚወሰድ ከሆነ ያን ነገር ልንጠቀም ይችላል የተጠቀም ነው ምን አጅሊ ተሽሪፍ ሳይሆን ምን አጅሊ አላ መስጊድ አልመካር ቦታውን እንዳነሳ ሌላ ጊዜ አለ። ተጓተናል። ተቀጣቀጥ በሳጥን ተመስሉ አረ ይሄ ራሱ መንደዝ መሸላለሙ ምናምን ምናምን በጣም ውበት ይቷል ያለዋል አንድ አይነት ከለሪ ነው ወይ ሁለት አይነት ከለሪ ግን አበባዎች ምናምን እየተፋሉ ምን ምን አለ ይገነት ይችላል ያጋጣሚ ምን እንጂ ውጭ ላይ እኮ ቀውጥ እኮ ነው እንደዚህ የቱርክ መስጊዶች ስታይ ምን አይነት ምን አይነት ዘመናዊ መስጊዶች አሉ ያ ሱብሃንአላህ እንደ ሶላት መስጊድን ተፈጽሞ ዝም ያደርግ መስጊድ አለ ያን ውድድሩ አላመተል ቂያማ ነው። አዛሐፍ አላመተል ቂያማ ነው። እኛ ውስጥ ስራ አብዛኛው አላመተል ቂያማ ነው። ይህም አላመተል ቂያማ ነው። ዒባዳ የለም። ሰው ግማሽ በቃ በአሁን ዘመናዊ ሆኗል። የቱርክ ህዝብ ብታዩ ብዙ ዘመናዊ ስለሆነ መስጊድ ባዶውን የሚገራርሙ መስጊድ ተገምቷል። ተግሪዝ ትንሽ ይህ ተሽሂድ ምንም አይደለም፣ ጥቅም የለውም። ነቢዩ አለይሂ ሰላቱ ወሰላም እኔ ታዘዙ ለዒባዳ መስጊዶች ማጌጥ ያለባቸው በዒባዳ እንጂ መስጊዶች ማጌጥ ያለባቸው በከለር አይደለም። ያን የተከለከለ ይችላል እና ኢባአተል ማለት ገንዘብን ማባከን ነው ለብዙ ለመሳኪኖች የሚውልን ብርን ሁሉ ጨፍተን የተወሰነ በጣም ያገጠ ከመስራ ብዙ ነገር ልናደርገው እንችላለን ሰምተን ኢኮኖሚ ካለራሱ እንዲ ተባባናል የመስጊድ የቦታው በጣም ሰላማዊ ነገራቶች መስጊድ ስናይ ምንም ያስደስታል ማለት አይደለም አይደለም ያስደስታል ከኋላ ያለው ህዝብ ምን ያክል አቅም አለው ወን ያለው ወይ የሚለው ነው ኢባዳ ላይ ምን አይነት ጥንካሬ አለው የሚለው ነው መስጊዶቻችንን መብላት ያለበት የመስጊዶች ስንት ነው وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام ብለዋል ዑሪዶት አለየ ለኔ ተቀርቦልኛል አሉ ኡጁሩ ኡመቲ የኡመቶች አጅር አቅርቦ ጌታ አሳየኛል ገይብ ካሳያቸው ውስጥ አንዱ ይሄ ነብዩና አለይሂ ሰላቱ ወሰላም ብዙ ስውር ነገር አሳይቷል ዑሪዶት ተቀረበልኝ አሉ አለየ ከኔ ላይ ተቀረበ አላ ብላችሁ ለቀሩ አላ ኡጁር ለቀሩ አለየ ለኔ ተቀረበልኝ ኡጁር ኡመቲ የኡማዎቼ አጅር ቀርቦልኝ አየሁት አሉ ኡማዎቼ የሰሩት ኸይራት ተመዝግቦ አጅሩ አየሁት አሉ ከዛ ሀተል ቀዛቱ ቆሻሻ ሳይቀር ተጽፏል ይخرج الرجل አንድ ሰው የሚያወጣት ምን ከመስጊድ ውስጥ ለቅሞ የሚያወጣት ቆሻሻ እንኳን ተጽፋ ቢሳታለሁ አሉ فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره ያንንም እንኳ ይስተዋል ከመስጂድ ውስጥ የሆነ የተለያየ ነገር ካገኘ በቃ ጁሙአን ጠብቀን ጁሙአ ይጠረጋል አትበሉ ጁሙአ ይጸዳል ሳይሆን መባል ያለበት ነው መደረግ ያለበት በየጊዜው ስናገኝ አረም ይሁን የሆነ ነገር ቆሻሻ ምን አንስተን ወደ ውስጥ ይመጣል ያን ሀተል ቀባት አንድ ነገር አንድ ቆሻሻ ማንሳት እሷ እንኳ አጅር ኑሯ ተጽፋ ይቻታሉ አሉ ነብዩ አለይሂ ሰላቱ ወሰለም። ኡመቶቼ መዝገብ ላይ አይቼዋለሁ አሉ። ሁላችንም አንዳንድ ብናመጣ አንድ ቆሻሻ መስጊድ ውስጥ ማለት ነው። እንኳን ካልስ መግባት ካልስ መግባት ሌላ ምን ምን ይዘን ማለት ነው። ወላሂ የካልሱ ካልሱ ካልሱን ይዘነው እንወጣለን። ካልሱ ሽታ ሰጥተን እንወጣለን። የሚያስፈላ ነገር ስጁድ ሲደረግ አዛ ነው የሚያደርገው። እዚህ እኮ ነው አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ ይባላል። ማህን ፍሩ አና አላህን ፍሩ የሰውየውን አማርኛ ጽሑፍ የማይፈልግ የነቢዩን አለይሂ ሰላቱ ወሰላም ታሪክ ስናስታውስ ለማሳለ ነገር በጣም ጠረኑ የተጠበቀ መሆን አለበት። መላእክቶች አዛ ይደረጋል ለአን الملائكه تتأذى مما يتأذى من حزن آدم عرضت علي أجور أمتي حتى القذاف يخرجها የሚያወጣት الرجل አንድ ሰው من المسجد ከመስጊድ የሚያወጣት يخرجها الرجل ሲል ወንድ ብቻ ነው እንደተፈለገው አይደለም يخرجها النساء ሴቶች የሚያወጡት ይሆን ولكن አክተር ላይ ሲነሳ ወንድን ያነሳል يا أيها الذين آمنوا ሲል ሴቶችን ይገባል አቂሙ الصلاة وآتوا الزكاة አቂሙ ሲል ትእዛዙ verቡ ማንን ነው ወንዶችን ነው የሚገልጸው ወአቱ ወንዶችን ነው የሚገልጸው ወላኪን ሴቶች ይተገል ይገባሉ ውስጥ ይገባሉ يخرجها الرجل أي تخرجها النساء أيضا رواه أبو داود والترمذي واستغرب حديث حديثا غريب وبلوتان وصاحب ابن خزيمة ابن خزيمة حديث صحيح نبل نعم صحيح أجواب وعن ابي قتاده رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنيا እንዲህ ብለዋል ስለ መስጊድ اذا دخل احدكم አንዳችሁ ሲገባ المسجد አንዳችሁ መስጊድ ሲገባ ሰላይ እንዳይቀመጥ حتى يصلي ركعتين ሁለት ረከዓ ሰግዶ ሁለት ረከዓ ሳይሰግድ እንዳይቀመጥ ብለዋል ነብዩ አለይሂ ሰላቱ ወሰላም መስጂድ ሲገባ አንድ ሰው ሁለት ረካዓ መስጂድ አለበት ተህየተል መስጂድ ማለት ነው። ዋጅብ ነው ዋጅብ አይደለም በሚለው ዙሪያ ላይ ዑለማዎች የራሳቸው ትንታኔ ሰጥተዋል። ሼኹ አልባኒ ሲራ ውጁባ ይወጅባል ነው የሚሉት፣ ሌሎች አይማዎችም ይወጅባል ነው የሚሉት። ግን ብዙዎቹ የተወሰኑት ዑለማዎች ደግሞ አይወጅብም ሱና ነው አሉ። ለምን ሲሏቸው ላለመውጀቡ ደሊል አለን ብለዋል። ደሊሉ ምንድን ነው? ረአ ነቢዩ ሰለላሁ ዐለይሂ ወሰለም የውመን አንድ ቀን ነቢዩ ዐለይሂ ሰላቱ ወሰላም አንድን ሰው አየ ምን ሲያደርጋዩት የተኸፋ ሪቃበ الناس የሰዎችን ትከሻ እየተራመደ ወደ ሶፍ ላወል ይፈጠራል ምን አሉት እጅልስ አቤተና ቁጭ በል ሰውን አዛ እያደረግክ እኮ ነው አንተ አሉ ቁጭ በል አሉ እየገባ ነው ከውጭ ቁጭ በል ተህየተል መስጂድ ሰግደህ ቁጭ በል አይደለም ያሉት ከዚህ ላይ ወስደው ይሄንኛው አምር አምረል ውጁብ ሳይሆን አምረል ኢስቲህባብ ሊሆን ይችላል ብለዋል ሌላም ነብዩ አለይሂ ሰላቱ ወሰለም አምስት ወቅት ሶላት ሲናገሩ ዊትሪ ዊትርንም አልጨመሩም ተህየተል መስጂድንም አልጨመሩም። ዋጅብ ይሆን ኑሮ የማይቀር ነገር ነው ይጨመር ነበር ብለው ከዛ ሱናነቱን እዚህ የሌላ ወላኪን አልፊያ ላውላ መሰለን አንድ ሰው ሌላ ደግሞ አለ ሶላት እየተሰገደ መስጊድ ውስጥ ከገባን ተቆሞ ከሆነ ምን እናደርጋለን? ምን ማድረግ አለብን? ዝም ብለን ፈርዱን ነው የምንሰግደው። ተህየተል መስጂድ እሺ ለዚህም ደሊል አምጥተዋል። ነብዩ አለይሂ ሰላቱ ወሰላም ኢዛ ኡቂመት ሶላቱ ፈላ ሶላተ ኢለ ልመክቱባ ብለዋል። ሶላት ኢቃም ከተደረገ በኋላ ሌላ ሶላት የለም ራሷ ዋጅብ አንቺ ብለዋል። ይሄ ማለት ተህየተል መስጂድ ሰግዳችሁ ድረሱ አልተባልም ማለት ነው። እዛ ውስጥ እንደሚገባ መክቱባውን ከሰገዳችሁ በኋላ ቀባውቱም አልተባለም። ኢዛ አንድ ሰው ድንገት ሲገባ መስጂድ ውስጥ ረስቶት ቁጭ ካለ ምን ማድረግ አለበት? ምን ማድረግ አለበት? ኢዛ ደፍበት ነው ሲቀመጥ ይቀርበታል ያሏል። ወላኪን ነብዩ አለይሂ ሰላቱ ወሰላም አረካት ብለውታል። ጁማ ላይ ኹጥባው ላይ ራሱ አረካት ያረጅ ቁጭ ብሎ ነበር። መጣና ቁጭ ያለ መስጂድ ረካዓታ ተህየቱል መስጂድ ረካዓት ሰገድክ አለ ማሰለይ ማረካቱ አላቸው ቁም ፈርካዕ ረካዓተኝ ሁለት ረካዓ ስገድ ተነሳል ተህየቱል መስጂድ ነበር የተቀመጠው ወይ በጅህል ነበር የተቀመጠው ተነስቶ መስጊድ ይቻላል ማለት ነው ካረዘመው ጊዜው አልፏል የሚባል ያክል ካረዘመ ማለት ነው ይወጅባል ያለውም ይምጣ አይወጅብም ያለውም ይምጣ ተህየተል መስጂድን መስገድ አለበት። ከዚህ ላይ በመነሳት ዑለማዎች ተህየተል መስጂድ ሳትሰግዱ እንዳትቀመጡ ተብሏል። አምስቱ ወቅቶች ተብሏል። ከሱብሂ በኋላ ከአስር በኋላ ፀሐይ ሲወጣ ቀጥ እነዚህ አምስት ሰዓት ላይ እንዴት ይደረግ ሲባሉ ዑለማዎች የራሳቸው ሶስቱ አይማው ማሊክያ፣ አነሲያ ኢማሙ አህመድ ሶስቱ አይሰገድም ነው ያሉት። ፈጽሞ አይሰገድም። ምንም አይነት ሱና ሶላት አይሰገድም። ለሃ ሰበብ አውላ ሶላተ ሙጥለቅም ይሁን ጊዜ ያላቸው ይሁን ለምሳሌ ኩሱፍን ይመስል ጊዜው ሲደርስ ታየተል መስጊድ ይመስል ሲገባ ጊዜ ይገባል። ረካዓተን ውዱእን ይመስል ውዱእ ሲያደርግ ጊዜ አለው። ከአሱር በኋላ ውዱእ ቢያደርግ ረካዓተን አለበት ማለት ነው። እነዚህ ጊዜ ያላቸው ናቸው። ጊዜ ያለበት ያለበት ይሰገዳል አሉ ኢማሙ ሻፊዒ። ጊዜ ያለውም ይሁን የሌለው ሙጥለቅ ሱና ከሆነ አይሰገድም አሉ። እነማን ሶስቱ አኢማ ሶስቱ አኢማ እብኑ ተይሚያ ይህን ነው የሚመረጡት። እብኑ ተይሚያ የኢማሙ ሻፊዒ ይመርጠዋል። ሰበብ ያለው ከሆነ አምስቱ መንሂጅ ወቅት ላይ ይሰገዳል ማለት እነ መሐመድ ብኑ ኢብራሂም አልሼኽም ይሄንን ነው የመረጡት። እነ አብዱራህማን ሲዕዲ የሁሴይን ስታዚ ይሄንን ነው የመረጡት። እሱን ስናየው በ exceptional ይወጣሉ ብለው ከኡሱሉ ላይ አውጥቶታል። ይቻላል ተባካናለን ጊዜ ጊዜ ያላቸው ማለት ነው። ምንድነው ሶላተል አልሐጃ አትሰግድ። ሶላተል አልሐጃ በጊዜ ጠብቀ በይነል መግሪብ ወልኢሻ ወይንም ከዙር በኋላ እነዚህ ነው ግን ውዱ ካደረክ በኋላ የሚገባው ረካ ግን እዚሁ ጋር የተያያዘ ኩሱ ሲፈጠር መስጊድ ጊዜው ይዛል። ታየተል ተህየተል መስጊድን ስገባ ጊዜው ይሄ ሰበብ አለ። ሰበብ ሰበብ ያላቸው መሰገድ ይቻላል አሉ ኢማሙ ሸፈይ ይላቸዋል። ኢማሙ ሸውካኒ ደግሞ ምንድን አሉ? ተህየተል መስጊድ እኔ በእነዚህ በአምስት ወቅት በመስጊድ ዝም ብዬ ነው ያለ። ክልክልም አለ ትእዛዝም አለ ምላሽ ነው ኡሱልዮች ደግሞ የመረጡት ነገር አለ ትእዛዝና ክልከላ በተመሳሳይ ጊዜ ካሻሙና በተመሳሳይ ሰዓት ከተፈጠሩብን የት እናስቀድማለን አሉ ስገቡ ስገዱ ተባለ ትእዛዝ ነው ከአሱር በኋላ አትስገዱ ተብሏል ክልከላ ነው አንድ ሰው መስጊድ ውስጥ ቢገባ ሁለት ነገር ተሻማበት መስጊድ እንዳትቀመጥ ተብሏል ረካዓትን ሳትስገድ አይደል ስገድ ተብሏል ለረካቴ ትእዛዝ አ ከአሱር በኋላ እንዳሰግድ ተብሏል ክልከላ የትኛውን ያስቀድም ኡሱልዩ ክልከላውን ያስቀድም ይተዋ አይስገድ ኡሱልዩ ይህንን ብለዋል አይማዎቻችን ደግሞ ሶስቱ አይሰገድም ፈጽሞ ብለዋል ኢማሙ ሻፊዒ ይሰገዳል ሰበብ ካለው ብለዋል ባረሁ እብኑ ተይሚያ ረህመቱላሂ ዐለይሂ ጠቦ አስፋልት ላይ ይሰገዳል ህየተል መስጂድ አይደለም ህየተል መስጂድ አይደለም ነብዩ አለይሂ ሰላቱ ወሰላም በኹጥባ መካከል ሰውዬ አረካዓት ሰግደሃል አሉት አልሰገድኩም ማለት ተነስና ሁለት ረካዓ ስገድ አሉት ይችን ይዘው ሰዎች በተለያየ ትርጉም ተርጉመዋል ነብዩ የዛን ጊዜ ያሉት ተህየተል መስጂድ ነው ወይንስ የጁማዓ ቀን አንድ ሰው ሲገባ ኹጥባ መካከል ሲገባ ወይንም ጁማዓ ሲገባ ሁለት ረካዓ ይሰገዳል ይህንን ይዘው ነው ሰዎች ተህየተል መስጂድ ያሉት ሰዎች አስፋልት ላይ خطبه سيدرس دي دفع عنده زين بلونه مكانه يلا يعني. تهيئه المسجد على اللي من اكتبه صار دي مكانه جمعه كان اذا سمعت ركعتين باي سيدرس زين بلونه مكانه معناه المسجد يطال يعني المسجد على يلا ما المسجد سيدرس كل ركعتين المسجد على تهيئه المسجد نوصل تهيئه المسجد على اللي من يلا جمعه كان ركعتين يسجد على اللي من المسجد منهم كمسجد مش مسجد على اللي بس منه يسجد على الحصال ولكن اولى يتنون فأيها المسجد مصوينا يجلسوا سلزي المسجد يسلق اللي جواب السنة ومعا قل إمام خطبة شخصوا بسنات أجزابه فلازم بلا مكلم تسلالي كده لكن يقول يعني أنه فأيها المسجد يجي زنبل يسل ناري لما يجي معا قل أول عمر أول شكين اللي يجي الوالدية مجرية جمعة ይሄንንም የነገርኳችሁ መሰለኝ እንቀረዋለን ራሱ የጁሙዓ ቀን ለጁሙዓ ሱና ቀብልያ የላት ቀብልያ ሰው ተወዘ አጠቃላይ ያቋርጠው ያቋርጠው ያቋርጠው ቀብልያ አዎ ማለት ያንኛው በጣም ትልቅ ነገር ነው የሚያመጣው ተክቢረተል ኢሕራም ያመጣል ዋናው ፈርድ የሆነ ነገር ያመጣል ጀማዓ ዋጅብ ነው። አንድ ረካ ያመጣ የሆነ ነገር ውስጥ ትገባል። ያንኛው ስናውን አቋርጠው ግባ ነው። ወላኪን መሐመድ አሪፍ መሐመድ አሊ አደም ኢትዮጵያዊ ያልኳችሁ ማለት ታላቁ ሙፍቲ እሳቸው አንድ ሰው ሱናም ውስጥ የሆነ ምን ውስጥ ከገባ በኋላ ዋጅብ ይሆንበታል ብለዋል። ሱናውን ቀብልያ ነው እየሰገደ ያለ ልክ ኢህራም ካደረገ በኋላ ይሄ ሰው መቀረፍ ዋጅ ነው ብለዋል። የማዓ ኢቃም ቢደረግ ዋጅብ ነው፣ ይሄንኛውም ዋጅብ ነው። ስለዚህ ጨርሶ ይድረስ የሚለውን አለ ወላኪን አክሰሩ መሐዲሲን ይሄንኛውን የሚያስቀድመው አንተ ጀማዓ ኢማም ቀድ ቃመት ሶላት ቀድ ቃመት ሶላት ብሎ ኢማሙ ሰው በሚልበት ሰዓት አንድ ረካ አንቅር ሆ ሆና አቋርጥና ወደ ሶስት ምክንያቱም አንደኛ ሶስት ይዛባል፣ የሆነ ነገር ይፈጠራል። ብዙ ነገር ችግር የሚፈጠረው እዚህ ያየሁት ነገር ማለት ነው። ኢማሙ ኢቃም እያለ ሶስት እንደዚህ ይዛብ ተነስቶ አንድ ረካ ሊያመልጥም ይችላል። እዚህ ሌሎች የቆሙ አሉ፣ ሶፍቱ አልተስተካከሉ። እነዚህ እንዴት ኢህራም ያደርጉ? ከታችሁት አቋርጡትና ወደ ሶፍቱ ተሹዳ ምድርስማ ከሆነ ተሽውልማ ደርሳል እኮ ትንሽ ቶሎ ቶሎ ቀርተ አቋርጥ ምን ከሶላቱ ሲወጣ ሲያቋርጠ ሰላም ትልል ምን ችግር የለም። ማሰላመት ነገር የለም። ማሰላመት ሶላት ሲደርስ ይቻላል። ያልኳችሁ ኢማም ኢቃም ካለ መስጊድም ውስጥ ይሁን ምን ማድረግ አለባችሁ ሰውትና ወደ ሶላት ያው اختلاف العلماء አንዱ ብያቸዋል ይሄ እኮ ተዊላት የዑለማ እኮ እንትን አለበት ችግር የለም ረካዓትን ይስገድ ያ ወንጀለኛ ነው አይባልም። ራሱ ይላል ነብዩ ያን ረካዓትን ስገድ ብለው ተነስ ብለው አዘውታል። በኹጥባ መካከል ሰገርቻል ሰገድክ አሉ። ኹጥባውን አቋርጠው ማለት ነው። ኢማሙ ኹጥባውን ትተው አንተ ሰገድክ እንዴ? አይ አልሰገድኩም፣ ተነስና ስገድ ማለት እንደውም ጥሩ ነው። ኹጥባው መካከል ላይ እየኸሰረ እያለ መጣና ሰውዬው ቁጭ ያለ መስጊድ ረካዓትን ስገድ ተነስና ብሎ ኹጥባውን አቋርጦ ተናግሮ ኹጥባውን ይቀጥላል። ይሄን ሰው የነብዩ ሲናገሩት ተህየተል መስጊድ ማዘጋቸው ነው ወይንስ ሁለት ረካ አለ ነው? ይህንን ብሎ ያዙ ሰዎች አሉ። ኸላፉ አይ ዝም ብሎ ረካዓቴ ነው የውመል ጁሙዓ የሚሰገድ ያሉ ሰዎች አስፋልት ተለይ ይሰግዱታል። ተህየተል መስጊድ ያሉ ደግሞ መስጊድ ሲገቡ ብቻ ይሰግዱታል። የትኛው ነው አውላ አልኳት ተህየተል መስጊድ ነው። እዛ ዛፍ ስር መጥተህ ዝም ብለህ ተቀመጥ። ወንጀለኛ ነው ሳይሆን ወንጀለኛ ልጅ ይሄ ሰው ነው ታውል ባለው ነገር ወንጀል ሲማስበት ማሙን መእሙምን አይቻል ራሱ ሲረድሽ እንኳን ዝም በል አሽበል እስኩት አሽበለው አረ አዳምጥ ምናምን ነገር ራሱ ማለት አትችል አምርን ሆነ ነህ ኢማሙን እንትን ለምሳሌ እንትን ማናገር ትችላለህ። በውል ኢማም እሱም ማናገር ትችላለ አንተ ማሙን ለማሙን ግን መናገር አይከልክልም። ራሱ ረካዓተን አልሰገድም ተነስ ረካዓተን ስገድ አትበለው ኹጥባ ነው የተገኘው ይሄ ኢማም መእሙሞችን ያናግራል መእሙም ኢማምን ያናግራሉ መእሙም ለመእሙም ግን መነጋገር كتاب الجمعة سنراه إن شاء الله وله باب خاص رسالة تعليم ማለት የማያውቁ ከሆነ ኢሻራ አድርግለት አጥፍ እየገባ ከመስጊድ ወጥቶ ከገባ ተኝተነሽ ይላል አንድ ሁለት ታሪክ አንድ ሁለት ሁለት ባቡ ሲፈቲ አሶላት ስለ ሶላት ሲፋ ባህሪ ነው የምንነጋገረው ስለ ሶላት አቋቋም ባህሪ ከእንትን አዛን እያለ መስጊድ ውስጥ ከገባን አዛኑን እንመልስና ረድ አድርገን መጀመሪያ አትቀመጡ፣ ቁማችሁ ጠብቁትና አጣራቱ ኢቃም እያለ ወይንም ደግሞ ከኢቃም በፊት ረካዓትን የማትደርሱ ከሆነ ገብታችሁ ብላችሁ ቁማችሁ መጠበቅ ፈርዱ ጋር ስትቆሙ ተህየተል መስጊድ አዛን ሲባልም ከደረሳችሁ አዛኑን ጀዋር እስከሚሰጡ ድረስ መቆም ይፈቀዳል። አትቀመጡ፣ ግን ተቀምጦ መነሳት የለም። ቁማችሁ ጠብቁት። አዛኑን ከጨረሰ በኋላ መልስ ከሰጣችሁ በኋላ ረካዓቱን መስጊድ ማለት ነው። ምን ቀብር ትሰግዳለህ ተህየተል ለመስል እሱ ይገባልሃል ችግር የለም በኋላ ነው ማለት ነው ቀብር ትሰግዳላችሁ ረካዓት ተህያ እዛው ይገባል ባቡ ሲፈቲ አሶላት ባቡ ሲፈቲ አሶላት የሶላትን ባህሪ እንመለከታለን በጣም አስፈላጊያችን ነው በጣም አስፈላጊያችን ሲፈት አሶላት ነቢዩ አለይሂ ሰላቱ ወሰለም ሶሉ ከማ ረአይቱሙኒ ሶሊ አስተጋገደን አይታችሁ ስገዱ ብለዋል ነብዩ አለይሂ ሰላቱ ወሰለም። የነብዩ አስተጋገድና ያዘዙት ደግሞ ቁልጭ ብሎ ተቀምጧል። ከዚህ ውስጥ መውጣት የለብን። ሶላታችን በጥንቃቄ መስገድ እንዳለብን ባቡ ሲፈት ሶላት በምንም አይነት መልኩ እንዳትከቱ ይችላል እንዳትከቱ አንደሽን ታስታውሳለህ ይባላል። አይ ተህያ ብሎ ከገባ ተህያ ነው የሚጀምረው። ተህየተል መስጊድ ንያ እኮ ነው ተህየተል መስጊድ عن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم يا الله ملائكه قال እንዳሉ اذا قمت ስትቆም አሉ الى الصلاه ወደ ሶላት ስትቆም አሉ خلاد ابن رافع የሚባለውን ሰውዬ ነው خلاد ابن رافع ይህ ሰውዬ አልሙሲእ ሶላተሁ በመባል ይታወቃል ሶላትን ያበላሸው በሶላቱ ስህተት የፈጸመው ሰውዬ በመባል ይታወቃል አልሙሲእ ሶላት الحديث الذي الحديث المسيء صلاة ያ ሶላትን ያበላሸው ሰውዬ ሐዲስ ሲባል ሐላድ ኢብኑ ራፊዕ ይባላል ሰውዬ መጀመሪያ መጣና ፈሰላ ረካዓትን ሰገደና መጣ ነብዩ ጋር ሰላም አለይኩም ረሱላህ ወአለይኩም ሰላም صلي فإنك لم تصلي ارجع فصلي فإنك لم تصلي ተመለስ ስገድ አልሰገድክም ማለት ማለት የሶላትን አስተጋገዱ ጡማኒናውን አልጠበቀም በቃ ስርዓቱን ጠብቆ አይደለም በቃ ወጋ ወጋ አድርጎ ነው የመጣው ሁለተኛ አሁንም ሰገደና መጣና ሰላም አለይኩም ማለት አሁንም ረጃ አለይሂ ሰላም فقال النبي صلى الله عليه وسلم ارجع صلي فانك لم تصلي አሁንም ተመለስ ስገድ አልሰገድክም ማለት መጨረሻ ላይ በሶስተኛው እንዳለ ያ ረሱላህ ማውሲን ወገይረ ሀላ ከዚህ ውጭ ያሰጋጀድ አልችልም አስተምሩኝ አለ በቃ ከዚህ ሌላ አልችልበትም አላውቅበትም ይሄንን የማውቅበት አላቸው ነብዩ አለይሂ ሰላቱ ሰላም ከዚህ ጀምሮ አስተማሩ ይሄ ትምህርት ይፋችን ዳይሬክት ይቀራል ትምህርት ይሄን ነው ግን ካሁን በፊት ለምን አላስተማሩትም ነበር ለዕልሙ ለእውቀቱ ሸውቅ ናፍቆት አልነበረው ራሱ የሚያውቅ አድርጎ ነበር አይደል ሁለት ሶስት ጊዜ ከተሳሳተ በኋላ ተተነግረው እድሜ ልኩን መቼም አይረሳም አስፈፍ ይሆናል። ነብዩ አለይሂ ሰላቱ ወሰለም አንዳንድ ጊዜ ሲያስተምሩ ይጠይቁና መልስ ይሰጣሉ። በጣም አስፈፍ እንዲሆን አንዳንድ ጊዜ ደግሞ አንድ ሆነን ሐዲስ ሲናገሩ ሶስት ጊዜ ይደግሙታል። ሶስት ጊዜ ሰዎች ይዘው እንዲሄዱ የተሳሳተ information ይዘው እንዳይሄዱ አንድን ሐዲስ ሶስት ጊዜ ደግሞበት ጊዜ ጠይቀው መልስ ይሰጣሉ፣ ፈተነው ይሰጣሉ። ይሄ ፈተነው ፈትነውት ነው መጨረሻ ላይ። አሁን ናፍቆት፣ ጉጉት፣ የሆነ ፍላጎት ሲያዝበት ሲያዩት እንዴት ነው ሰላት እሺ አሉና ይሄንን ትምህርት ኢዛ ቁምት ስትቆም አሉ ቃለ ነቢ ሰለላሁ ዐለይሂ ወሰለም ለማን ማን ነበር ያልኩት ሰውየውን አምረላህ ማን ነበር ያልኩት ቀላድ ብኑ ራፊዕ إذا قمت إلى الصلاة ودى الصلاة ستقم فأصبح الوضوء ودهنا فمر هذه ثم استقبل الكلام كذا ودي قبلة فكبر الله أكبر أكبر تكبيرة الإحرام مالك ثم قرأ كذا بحالا قرأ عند ما تيسر معك أنت قاري السنة الشهنة يشالكو من القرآن كقرآن يشالكو انقرأ የቻልከውን ቅራ ማለት የፈለግከውን ምርጫ መስጠት አይደለም ሌላ من لم يقرأ بأم القرآن لا صلاة له لمن لم يقرأ بفاتحة الكتاب ሶላቱ ተቀባይነት የለውም ፋቲሃን ያልቀራ የሚል ሐዲስ አለ ዋናው እዚህ ቦታ ላይ ግን የማይችል ከሆነ ፋቲሃ የማይችል ከሆነ ቁል አላህ ሊቀራ ይችላል ችግር የለም ፋቲሃን የማይችል ከሆነ ግን ለሁል ጊዜ አይደለም ዑዝር የሚሰጠው እስከሚማር ድረስ ነው መግሪብ ላይ የማይችል ከሆነ ዒሻ ላይ ተምሮ መምጣት አለበት ያንን ካልቻለ ለሱብሂ ተምሮ መምጣት አለበት እስከዛ ድረስ ግን ቁል አላህ መቅራት ይችላል ችግር የለም እናየዋለን ስለዚህ ثم استقبل القبلة كذا ودي قبلة فكبر الله أكبر بلنا ثم قرأ كذا أمر ما تيسر معك كانت قال يسأل كون يالون من القرآن يالون القرآن آيات ثم اركع كذا ركوع حتى تطمئن راكعا ركوع أدرجة رجابة رجابة ركوع أدرجة رجابة ደርሶ መመለስ ፉቃ እንትን ፉቃዎች ምን ይላሉ ጡመእኒና ማለት ስትንቀሳቀስ የነበረው አንተ ወደ ወደ ሩኩ ስትወርድ ሲንቀሳቀስ የነበረው ልብስ ቦታው መመለስ አለበት ሲንቀሳቀስ የነበረው ብሎ ከቆመ በኋላ እንደገና ትመለሳለህ ጡመእኒና ማለት ይሄ ነው ሱብሃንአላህ ثم قرأ ደርሶ መመለስ والله አንድ የምታውቁት ነገር አለ አይደል? በተለይ ትላልቅ ሽማግሌዎች ሩኩ አድርገው ሳይነሱ በዛው ይወስዳሉ። በዛው ቶሎ አልሞሲ ሶላተው ማለት ሰውዬው በህይወት አለ ማለት ነው። ሐላል ሌላ ሐላል ማለት ነው። አንደኛው ክፍለ ዘመን ሐላል ثم اركع ከዛ ሩኩ አድርግ حتى تطمئن راكعا ረጋበል ሩኩዕ ላይ ረጋበል ثم ارفع ከዛ እኒ አላህ ሊመን ሐሚዳ ብለህ ተነስ حتى تعتدل قائما ቀጥ ብለህ ቁም حتى تعتدل ትክልክል قائما ቆመህ ትክልክል እስከምትል ድረስ ሶብር ይኖር ረጋ በል ثم اسجد ከዛ ስጁድ ውረድ ሰጅደ ተብላ حتى تطمئن ساجدا በስጁድ ላይ ረጋ በል ثم ارفع ከዛ ከስጁዱ ተነስ حتى تطمئن جالسا بين السجدة ሌላው ሁለተኛው ስጁድ መካከል ያለውን ደግሞ አቀማመጥን አሁንም ረጋ አበል ሁለቱ ስጁዶች መለየት አለባቸው። ከስጁድ ተነስቶ እጁን ሳያነሳ እቅኑ ላይ ሳያደርግ በዛው የሚመለስ አለ። ምን ሐጅ ግናህ ወነባ ወአንቱም ለአለሁ ራእይቱ ثم እስር ከዛ ሁለተኛው ስጁድ አለ ሐታ ተጥመኢነ ሳጅደን በስጁድ ላይ ረጋ አበል ኢባዳ ነው ጌታ ጋር ነው የምንገናኘው ረጋ ثم فعل ذلك ይህንን አድርገው في صلاتك كلها ሁሉም ሶላት ላይ ይህን አድርጋል የመጀመሪያውን ረካዓ ፕሮሰስ ነገሩት ሁለተኛውን ሶስተኛውን አራተኛውን በዚሁ ቀጥላሉ እዚህ ሐዲስ ላይ አልሙሲእ ሶላተሁ ላይ ያልተዘገበ ያልተነገረ ነገር ሁሉ ዋጅብ አይደለም የሚለውን ዑለማዎች ከዚህ ወስደዋል ለምሳሌ እጅ ማንሳት የሚመስል የመሳሰሉት ነገራቶች ጀህር ይመስል ግን ይህንን ዋጅብ አይደለም እዚህ ላይ ያልተነገረ ያልተነገረ ነገር የምታወቅሻል አይደል? እጅ ጉልበት ላይ ማስቀመጥን ይመስል ይሄን እዚህ ላይ ማስቀመጥን ይመስል እጅ ማንሳትን ይመስል እነዚህ የመሳሰሉት ዋጅብ አይደሉም ይላል። ዋጅብ አይደለም የሚለውን ያመጣሉ። ወላችን ነብዩ ከተውት ስለማያውቅ አንተው አንተው ነብዩ ተተውታ ዋጅብ ቢሆን ኖሮ ለዚህ ሰው ያስተምሩት ይጨምሩልን ነበር። ሌሎች ደግሞ ለአላህ እነርሱን አላበላሽምና ነው ያበላሽ ያስተለሽውና ያስተማረው ይላል የዑለማዎች እሺ አነኩም አውነኩም ኢነኩም አይ ይችላል እሺ ይሄ ወላ ቁወተ ኢላ ቢላህ ማሻአላሁ ካን ወማ ለም የሸእ ለም የኩን እናያለን። ዚክር አለ፣ ዚክር ይዘክራል። ቁርአኑ አልሸረደዳችሁ የሚሉ አንዳንድ ሰዎች አሉ። ምላሳቸውን እንዲህ የሚላቸው እነሱ የሌላ የሚያነብት ነገር አለ እናየዋለን። እያንዳንዱ ፋቲሃ ፋቲሃን ካልቻለ ከመቁል ወላ ወይ ካልቻለ ሌሎች ሱራ ውስጥ ያለ አያ የሚችለውን አያ ቁሞ ይቀራል። ያን ካልቻለ ሱብሃንአላህ ሱብሃንአላህ አላሁ አክበር አላሁ አክበር ላ ኢለላህ ዚክር ይዘክራል። ያን ካልቻለ ማለት ነው አሊሻ ታሽ አሲያም መሸምድ ይከላል ይችላል አሊስ በጣም ይከብዳል እኮ ላንተና ታላ ወልብን ማጀህ ኢስናድ ሙስሊም በሙስሊም አዘጋገም ነው የተገረው እብን ማጀህ ብዛት የሚያወሩት ሀዲሳቸው ብዛት ላይ ይሄን የተናገሩት ግን ኢስናድ ሙስሊም ነው በሙስሊም ሰነድ ተነገረ ማለት ሐዲስ ኦ ኦ አስተማማኝ ሐዲስ ومسلم سنة المسجد حتى تتمئن قائمة قومة من وانا تعلم اسكم السرقاء قادر يسيرا ومثل في حديث رفاعة ابن رافع ابن مالك رفاعة ابن رافع ابن مالك يسجد عند احمد وابن حبان ابن حبان انه امام احمد الكتاب يسجد جبال وفي لفظ يزوى عينك وفي لفظ دليل عبد الجلالة يقول احمد لامام احمد امام احمد الكتاب لا يسفر مالك የአህመድ ማለት ኢማሙ አህመድ ኪታብ ላይ የፈሰረ ከሌላ ቃል አገላለጽ እንዲህ ይላል ወክለፍ ማለት ከሌላ አረፍተ ነገር አገላለጽ ማለት ነው ፈአቱም ሱልበከ ጀርባህን ቀጥ አድርጎ ሐታ ተርጂ አልዒዛሙ ኢላ መካኒሃ አጥንት ቦታቸው እስከሚመለሱ ድረስ ስትጎም ሩኩን ስታደርግ የለቀቁ አጥንቶች አሉ ይሄ ማለት ነው። ይሄ ለምሳሌ እንደዚህ ብታደርገው እዚህ የነበረ አጥንት ይለቃል፣ ክፍተት ይፈጠራል አይደል? ቃል ስትል ሰሚ አላህ ሊመን ሐሚዳ ስትል ቀጥ ሀታ ተርጂአ ማለት የጀርባ አጥንት ከቦታው እስከሚመለስ ብለዋል። እንዳጎነበሰ ቀጥ ብሎ መመለስ የለበትም። ሀታ ተርጂአ አልዒዛም ኢላ መካኒሃ የነበሩ አጥንቶቻችን ቦታቸው እስከሚመለስ ይገባል። ማለት ጀርባ ማለት ነው። ጀርባ ሁሉህም ብለዋል። ላሙን በማድርገውም ቀርተዋል። ይቻላል ችግር የለም። ኢትባዕ አድርጎ ማለት ሁሉበት ብለውን ሁልበት حتى ترجع العظام አጥንቶች እስከሚመለሱ እቦታቸው እነበሩበት ማለት ነው። ስታጎነብስ የለቀቁ አጥንቶች እቦታቸው እስከሚመለሱ ድረስ ቀጥ ኢዕቲዳል ላይ ማለት ነው። سمع الله لمن حمده ربنا ولك الحمد ትንሽ ማለት አለ። እጅ ላይ ያስቀምጥ ወይንስ ይልቀቀው፣ በዑለማዎች መካከል ልዩነት አለ። ሐዲስ የለም ነህ ሸኾ እንትን እብኑ ባዝ ያስቀምጥ ብለዋል። ሼኹል አልባኒ ደግሞ ይልቀቅ ብለዋል። ሁለቱም ሐዲስ የለውም። አቅረብ አድርገው የያዙት ከመቆሙ በፊት ወደ ነበር ከሩኩዕ በፊት ወደ ነበረበት ቦታ ይመለስ የሚለዋን የምትለዋን ጥቅስ አምጥተው እብኑ ባዝ ከመቆሙ በፊት እንደነ ከሩኩዕ ከመውረዱ በፊት ወደ ነበረበት አቋሙ ይመለስ የሚለው ሐዲስ ሩኩ ከመውረዱ በፊት እንዴት ነበር የቆመው ሲሉ እንደዚህ ነው። ከሩኩም በኋላ እኒ አላህ ሊመን ሐሚድ ረበና ወለከል ሐምድ ካለ በኋላ እንዴት ሰው ይመልስ ብለዋል። ምስል አምጥተዋል። ግን ደሊል የለም ነው። ይሆን እንትና ደግሞ ከሩኩ ከተነሳ በኋላ ያለው ቂያምና ከሩኩ በፊት የነበረው ቂያም ይለያያል። ስለዚህ ዝም ነው የጠቀሙ ማን ማናቸው ዚህን ትገዛለች አልባኒ ማለት ነው ለሁለቱም ደሊል ዋቢ ስለሌለ ችግር የለም። ትክክል ነው። عاتقتك كل رسالة حديث ليلة السنة وللنسائي وابي داود لنسائينا لأبو داود من حديث رفاعة بن رافي كرفاعة بن رافي يتزجب حديثا أبو داود زندنا نفع نسائي زند وللنسائي أبي داود هم علماء كتاب مستعلم من حديث رفاعة بن رافي كرفاعة بن رافي يتزجب حديث إنها قالوا النبي عليه الصلاة والسلام إنها نجر لنا لن تتم صلاة أحدكم لأن ذات صلاة ملوى يهون حتى يسبغ الوضوء وضوء أدرقه ከማ አመረሁ ላሁ ተዓላ አላህ እንዳዘዘው ውዱእን አድርጎ ثم يكبر الله تعالى ከዛ አላሁ አክበር ሊል ወይሐምደ ከዛ ጌታን ሊያመሰግነው ወይስኒ አለይ በሱ ላይ ውዳሴ ሊያደርግ ወፊሃ እዛው ሐዲስ ውስጥ ምን የሚላለ ፈኢን ካነ ማአከ ከአንተ ጋር ካለ ተሕሚድና ሰላም ታውቃላችሁ ውዳሴና ምስጋና ማቅረብ እነ ወጀት ወጀ የሌለበት ወደ ሰመተላል እና አላህ አክበር ከቢራ አልሐምዱሊላህ ከቢራ ሱብሃንአላህ ዚክሩ የመሳሰሉትን ሌሎችም እንትን መሰለኝ። ፈኢን ካነ ማአከ ካንተ ጋር ካለ ቁርአን ቁርአን ካለ ፈቅራ ያንን ቁርአን አንብ ወኢላ አለ በለዛ ቁርአን አንተ ጋር ከሌለ ፈሕመድላህ አልሐምዱሊላህ ወከቢርሁ አላህ አክበር ወሐልልሁ ላኢላሃ ኢለላህ ዚክሩ ዚክር ዝከር ወለአቢ ዳውድ ለአቡ ዳውድ ثم ቀራ ከዛ አንብ የሚል ሌላ ገላለስ ከዚህ ቀጥሎ እንዳይመስላችሁ ፈኢን ካነ ማአከ ቁርአን ቁርአን አንተ ጋር ካለ ፈኢን ካነ ማአከ ቁርአኑ አይ ውጅደ ማአከ ቁርአን ከተገኘ አያ ፈቅራ አንብበው ፋቲሃ ካለ ፋቲሃን ቅራ ያ ከሌለ ሌላ ቁርአን ቅራ ወኢላ ምንም የቁርአን አያ ግን አንተ ጋር ከሌለ ፈሕመድላህ አላህን አመስግነው አልሐምዱሊላህ አልሐምዱሊላህ አላሁ አክበር ላኢላሃ ኢለላህ ይህን ዚክር ዘክረው ይስገዱ ሶላት ማለት የለበትም በምንም አይነት መልኩ አዲስ የሰለሙ ቢሆኑ ወሊ አቢ ዳውድ አቡ ዳውድ ዘንድ ደግሞ እንዲህ የሚል አገላለጽ አለ ثم اقرا بأم القرآن ውዱን አድርገ ثم كبر الله اكبر በልና ጌታህን አመስግነውና ወይተኒ አለይ ውዳሴ አቅርብና ከዛም በኋላ ቢኡም القرآن ቅራ የቁርአንን እናት ዋናዋን ፋቲሃን ቅራ ወዲማ ሻአላህ ከዛ ደግሞ አላህ የፈቀደልን ያለውን የሱራ አንብብ ወሊብነ ሒባን ثم ቢማ ሽእተ ከቁርአኑ በኋላ ወይንም ፋቲሃን ከቀራ በኋላ ثم ቢማ ሽእተ ከዛም በኋላ ያስፈልገህን ቅራ በቀራንም ቅራ ይችላል ኢማም ብቻህን እንደ ረካ አይቆጠርለትም ስጁድ ላይ እየደረሰ ዝም ብለህ ስጁድ አድርጎ ከዛም በኋላ ነው አዲስ ረካ የሚቆጠረው። ግን አ ስጁድ ላይ ከደረስ በስጁድ ጊዜ የነበረ አይቆጠርም ላንተ። ከዛ በኋላ ቆመ ሀብሬ የምትቀጥለው ነው የሚቆጠረው። ስጁድ ላይ ከነበርክ ሩኩ ላይ ከደ ሩኩ ላይ ነደረሰ ሩኩ ላይ ከደረስክ ችግር የለም ካዳ ማዕዙም ይፈቀዳል ምንም አይደለም ምክንያቱም ሰሃቢዩ ነብዩ አለይሂ ሰላቱ ሰላም በጀማላል እናየዋለን